عاقل على والسلام على سيدنا المرسلين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته. باب الحاج ባቡል ሐሲ አለል ኹሹዕ ፊ ሰላህ ባቡል ሐሲ ቅስቀሳ ማድረጊያ ነው። ቅስቀሳ አለል ኹሹዕ አላህን መፍራት ፊ ሶላት ሶላት ውስጥ አላህን መፍራት እንዳለብን የሚጠቁሙና የሚቀሰቅሱ ሐዲሶችን እንመለከታለን። ይህ ርዕስ አልሐስ ቅስቀሳ ጉዶታ የሚያደርግ ነው። አለል ኹሹዕ አላህን በመፍራት ፊ ሶላት ሶላት ውስጥ ባለንበት ሰዓት ማለት ነው። ሁሹዕ አተዘልሎ ሱክም ዛሂረ ወባጢና ሁሹዕን የተለያየ ትርጉም ሰጥተውታል። ሁሹዕ ማለት ሰውነት አካላት ቀጥ ብሎ መቆም ነው፣ አለመንቀሳቀስ ወይም ተደሩዕ ማድረግ፣ ነገራቶችን ዙሪያ አለመመልከት፣ አለመዟዟር፣ በሆነ ነገር አለመዋጥ፣ በሐሳብ አለመስመድ የመሳሰሉትን ነገራቶች ያካትታል። ሁሹዕ ሁሹዕ ሩሑ ሶላት የሶላት ህይወት ምንድን ነው ከተባለ አልኹሹዑ ኹሹዕ ነው። አሶላቱ ለቲ ለይሰ ፊሃ አልኹሹዕ ኹሹዕ የሌላት ሶላት ላ ፊሃ ነፍስ የላትም ማለት ነው። ነፍስ የሌለው ማለት ደግሞ ለአለሁ እመል ቅላ ልልአጅር ወይ አጅር ያጓድላል ወኢመል አልኢባል ወይ ጭራሽ ይበላሻል። ይህን የተመለከቱ እናያለን ኢንሻአላህ። አን አቢ ሁረይረተ ረዲየላሁ ተዓላ አንሁ ቃል ጥያቄ ስትጠይቁኝ ምን አይነት ጥያቄ ትጠይቁኛላችሁ መሰላችሁ? ርዕሱ ጋር የተያያዘ ነገር እንደሆነ እሺ። ከርዕሱ ውጭ እንዳንወጣ ርዕሱ ጋር የምንቀረው ሀዲስ ጋር የተያያዘ ነገር፣ ምክንያቱም ሁሉንም እንደርስበታለን ኢንሻአላህ። እዚህ ጊዜ ላለመግደልም confuse እንዳንሆንም የተለያየ ነገር ዝብርቅርቅ ወጣ ነገር እንዳንሄድ ከሐዲሱ ጋር የተያያዘ ነገር ጠይቁ እሺ። አብሽር ሶላታችን ጋር የተያያዘ ነገር ባቡል ሐስ ያለ ኹሹዕ ፊ ሶላት عن أبي هريرة رضي الله تعالى عنه قال نهى رسول الله صلى الله عليه وسلم يا الله ملاكتنيا كلكلوالو أن يصلي الرجل عند سو እንዳይሰግድ ከልክለዋል ሙኽተሲረን ሽንጡን ይዞ ማለት ነው ወሀከዛ ሙኽተሲር እንደዚህ እኮ ነው ማለት ነው ሀከዛ እንደዚህ ይዞ ሶላት ላይ መቆም የለበትም ሀከዛ ገባ እንደዚህ እንጂ ሙኽተሲር ሆኖ ሶላት ላይ መቆም አይፈቀድም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ከልክለዋል አይሶለ ረጅሉ ሰውየው እንዳይሰኝ ሴትየዋም ይገባል። ጋሊበን ወንድ ማለት ሴት አታደርግ ማለት አይደለም። ሁሉም መእሙር ናቸው። ሙኽተሲረን ሽንጥን ይዞ እንደዚህ ማለት ነው። ሽንጥን ይዞ አንደኛ ሀዳ ሚን ፊዕል ልየሁድ የአይሁዶች ስራ ነው። አነሁም የእኹዙነ የበዑነ አያዲህም አላ ሀዘል መካን ፊ ሶላትህም ዱዓ ሲያደርጉ ወይንም አምልኮ ቦታቸው ላይ እንደዚህ ይዞ መቆም ባህሪ ያላቸው ወሀከዛ አዛ አለመቱ ተከቡር የኩራትን የኩራትን መገለጫ ነው። በሌላ አሸይጣኑ እንደማ ጡሪደ ሚነል ጀና ኸረጀ ሀከዛ እንደዚህ ብሎ ነው የወጣው ዋናውና ትልቁ የአይሁዶች ስራ ነው። አይሁዶች ጋር ተሸብህ ደግሞ ክልክል ነው፣ ተከልክለናል። በጣም ሙቅተሲር ሆኖ አንድ ሰው መስገድ የለበትም። ሐዲሱ ሙተፈቅ አለኝ ነው። ወለፍዙ ለሙስሊም አረፍተ ነገሩ የሙስሊም ነው። በማዕናው ግን ቡኻሪም ሙስሊምም ሁሉም ተስማምተዋል። አንድ ሰው ሙክተሲር ሆኖ መስገድ እንደሌለበት። ይህ አረፍተ ነገሩ አቀማመጡ ደግሞ የሙስሊም ነው። ወማዕና ማለትም አየጀዓለ የደሁ እጁን ሊያስቀምጥ አላ ካፊረቲህ እሽንጡ ላይ እጅ ማስቀመጥ ነው ሙክተሲር ማለት። አዩሶሊ ረጅሉ ሙክተሲረን ማለት አይ የደሁ አላ ካፊረቲህ እሽንጡ ላይ እጁን አስቀምጦ ሀከዛ እስክስታ ምናምን አስመስሎ ማለት ነው። እንደዚህ ተይዞ መቆም የለበትም ሶላት ከዚህ ይሄ ራሱ ከኹሹዕ መውጣት ነው። እንደዚህ መቆም ኹሹዕ የለም ማለት ነው። ስንከለከል አልኹሹዕ ነው እየቀራን ያለነው። ታህተ ባቢል ኹሹዕ ያመጡት ይህንን ይኹሪጁ ሚነል ኹሹዕ ከኹሹዕ ያስወጣል። ይህ አይነት አቋቋም ይህ አይነት አቋቋም ሶላት ውስጥ ስንቆም የተለያየ አቋቋም ይቆማል። ሙክተሲረን ተብሎ ተገለጸ። እንደዚህም አለ ያለ ይህ አሁን ዟሂር ነህ የተደረገው ማለት ነው። አንዳንዱ በአንድ እግሩ ይቆምና አንድ እግሩን ረገብ አድርጎ የሚቆም አለ። የተለያየ አቋቋም ነው ያለው። በጣም የተለያየ አንዳንዱ እግሩን አንድ እግሩን ያስቀድምና አንድ እግሩን ወደ ኋላ የሚያደርግም አለ። ሀከዛ በጣም የተለያየ አቋቋም አለ። ከኹሹዕ የሚያስወጣን ማለት وفي البخاري ቡኻሪ ውስጥ የተዘገበ ሐዲስ አን አይሻ ረዲየላሁ ተዓላ አንሃ አነ ዛሊክ ብላለች እሷ ይህ ድርጊት ፊዕሉል የሁድ የአይሁዶች ስራ ነው ብላለች። አጠዋብ ግልጽ ሆነልን ማለት ነው በቡኻሪ ለምን ተከለከለ? ሙክተሲር መሆን አንደኛ ሸይጣን መጥሩድ ሆነው ሀከዛ ይህ ነፍስ ባይኖርም ወላኪን እዚህኛው ላይ በነፍስ ተነግሯል። አነጋሪ ሽንጥን ይዞ ሶላት ውስጥ መቆም ፊዕሉ የሁድ የአይሁዶች ተግባር ነው፣ የነሱ ስራ ነው። ምን አላማት የተከበሩ ነው ራሱ አላማ የተከበሩ የኩራት ምልክት እንኳ ባይሆን የአይሁዶች ስራ ከሆነ እነሱም ተሸቦ ተከልክለናል። ይህ ደግሞ ከሁሱ ያስወጣልና እንደዛ መቆም የለብንም። አቋቋማችንን ማስተካከል አለብን ማለት ነው። وعن انس رضي الله تعالى عنه ان رسول الله صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ اذا قدم العشاء ራት ከቀረበ ይላሉ ፈብደኡ ቢህ መጀመሪያ ራትን አስቀድሙ በሱ ጀምሩ ቀብለ አንቱ ሶሉ المغرب መግሪብን ከመስገዳችሁ በፊት ይላሉ ነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ ዐለይህ ቡኻሪ ሙስሊም የዘገቡት ነው ኢዛ ቁድመ العشاء ራት ብቻ አይደለም ሐዲሱ ነፍሱ ራትን ነው የሚያስገኝ ዋናው ራት ብቻ አይደለም እዚህ የተፈለገው ምግብ ከቀረበ ሰውየው ፍላጎት ካለው መጀመሪያ መመገብ ነው ያለበት ሶላቱን ትቶ ሀታ ዛሂርያዎች ምንድን ነው የሚሉት አንድ ሰው ምግብ ቀርቦ እየፈለገ ሶላት ውስጥ ከገባ ሶላት ውስጥ አልገባም። ሶላቱ ቢያልፍበት እንኳን ተመግቦ መስገድ ነው ያለበት ይላሉ። ለምን ሁሹ ከሌለው የለም በሀዲ ሶላት ውስጥ አይደለም ሰውየው ምግቡ ጋር ነው ነፍሱ ያለች። ግን ሶላቱ ይበላሻል የሚለው ውስጥ ባንገባም እንኳን ይላሉ ጅምሁር ዑለማ እንደዛ ባንልም እንኳን ኢዛ ቁድመ ልዓሻኡ ራት ከቀረበ ራት ብቻ አይደለም ምሳም ከቀረበ በዙሁር ሰዓት ማለት ነው። አስርም ላይ እንደዚሁ ምግብ ፊታችን የቀረበ ምግብ ካለ ሶላት ከደረሰ ሁለቱ ከተገናኙብን ነብዩ አለይሂ ሰላቱ ወሰላም ኢዛ ቁድመ ልዓሻኡ ራት ከቀረበ ፈብደኡ ቢህ በራት ጀምሩ ቀብለ አን ትሰሉል መግሪብን ከመስገዳችሁ በፊት ብለዋል። ለምን ኹሹዕን ያሳጣል፣ ኹሹዕን ያሳጣል። አሁንም ባቡል ሐሲ አለል ኹሹዕ እሺ ሶላ ነው እየቀራን ያለ። ሶላቱ ውስጥ ኹሹዕ እንዳናጣ ምግቡ ላይ ከሆነ አእምሯችን ያለው ሶላት ውስጥ የለንም ማለት ነው። አላህን ነው ማስታወስ ያለብን። ነብዩ አለይሂ ሰላቱ ወሰላም መል ኢህሳኑ ተብለው ሲጠየቁ ምንድን አሉ? አልኢህሳኑ አን ተዕቡደላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራህ ብለዋል። እንደው ቢያንስ እሱን እንደምታዩት ሆናችሁ ተገዙ። እናንተ ባታዩት እንደምታዩት አድርጋችሁ አምልኩት። እናንተ ባታዩት እንኳ እሱ ያያችኋልና ተብሏል። ደረጀተል ኢህሳን ለመድረስ ደግሞ በተለያየ ነገር ሙሸወሽ መሆን የለብን። የሆነ ፊታችን ሀጀት ካለን ቶሎ ፈጽመነው ነው ወደ ሶላት መግባት ያለብን። ለምን ፍጹም ወደ እሱ እንድንዞር ማለት ነው። የሰው ልጅ ይወሰወሳል። አዎ ይወሰወሳል። ሙሉ መቶ percent ከመጀመሪያ እስከ መጨረሻ ሶላትን በኩሹ እንዘልቀዋለን ማለት አይደለም። ግን more ውስጣችን ከሶላቱ ሙሉ በሙሉ የሚያስወጣንን ነገር ማድረግ እንደሌለብን ነው እና ራት፣ ምሳ፣ ቁርስም ምንም ይሁን ሶላት ደርሶትን በቁርስ ሰዓት ሶላት ባይኖርም እንኳን ዙሁር ላይ ይደርሳል ምሳ ምሳ ከደረሰ ምሳ ከቀረበ ወደ ሶላቱ አስሉ አወለ ወቅቱ ቢተአኸር ይሻላል ለምን ኹሹዕ ታጣለች ሶላታችን ሶላታችን ደግሞ የተመናመነ የከፍታ ሶላት ተሰገድ ምን ሀዲሱ ሙተፈቅ አለይህ ነው ቡኻሪ ሙስሊም የዘገቡት ሐዲስ ነው አዎ ራስ ከመግሪብ በፊት ሲቀርብ ማለት ነው። ባይሆን ፍላጎት ካለን ነው ምግብ ላይ ምግብ ከቀረበ ሶላት አትስገዱ አይደለም። ይሄን እንዳትወስድ። አዩ አብደላህ ብን ዑመር ያለውን ልንገራችሁ። መግሪብ ሶላት ሶላት ሶላት ሶላት ሶላት አሉት አንድ ጊዜ። ያ እያፈጠረ ነው። ምግብ ከመጥገቤ በፊት ማንም ወደ ሶላት እንዳይቀራ። አሁን መግሪብ ላይ ፍጡር ላይ እንደምንለው እንደ ምን አይነት ሩጫ እንዳለ ካለ ምግብ ሐረም ላይ ታውቃላችሁ አይደል? እንዴት እንደሆነ ሾርባቸውንም ጠጥተው ተምራቸውንም በልተው በቃ ሌላ ምንም ሸውሽ አይሆንም። አንድ ቴምር ብቻ ይዘን እንሄዳለን። ወላ ከተቻለ ውሃም የሆነ ነገር ካለ ብንቀምስ ጥሩ ነው። ግን መስጊድ ቦታ ላይ ማለት ነው ይቀመስ ጥሩ ነው። ምግብ ካለ ምግብ ከለ እ ሪዋያ አለ። ግን ምን መሰለህ ላ ዩቀየድ ቢሰው ምክንያቱም ከሸሪዓው ከሐዲሱ የምንረዳው አንድ የሆነ target አለው ሂክማ የተከለከለበት ምንድን ነው? ጾመኛ ስለሆነ ብቻ ሳይሆን ሶላት ውስጥ ኹሹዕ እንዳያጣ ነው። ሶላት ውስጥ ኹሹዕ ካሳጣ ደግሞ በጾም ጊዜ ብቻ አይሆንም፣ ዑሙመን ነው የሚሆነው። ምክንያቱም ሂክማውን ነው የምናየው። ሙቀየድ ቢሆን ኖሮ ሂክማው ባናቀው ኖሮ በሙቀየዱ ሂክማው እናወጣ ነበር። ይሄ ደግሞ ሂክማው ከታወቀ ሙጥለቁን እንይዘዋለን። ችግር የለም። ህክማውን አውቀናል። ራስ ከቀረበ ሶላት አትቁሙ የተባለው ለምንድን ነው? በራስ ጀምሮ የተባለው ለምንድን ነው? ሶላታችን ውስጥ ሁሹዕ እንዲኖረን የትኛው ጊዜ ይሆናል ማለት ነው። ለዚህ ነው ራሱ ዒሻ ኢዛ ቁድመ ልአሻኡ ዒሻ አይደለም ዒሻ ለጊዜው አሻኡ ራት ከቀረበ ነው ያሉት። ራት ብቻ ላይ ራሱ አናሳጠረውም አሁንም ሕክማው ስለገባን ለምንድን ነው ራት ላይ ብቻ ራት ላይ ብቻ አይደለም ምሳም ሰዓት ያው ነው ማለት ምክንያቱም ህክማው ሶላት ውስጥ ሁሹ እንዳይጠፋ ስለሆነ ለዚህ ነው እንጂ ራስ ብቻ ላይ ታርጌትም አናደርግም። እንደ ሐዲሱ ጥቅስ ከሆነ አሻ ብቻ ነበር የሚሆነው። ተግባብተናል። وعن ابي ذر رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنا እንዲህ ይላሉ اذا قام احدكم አንዳችሁ كقومه في الصلاه ወደ صلاه كقومه ፈላ የምሰሕ ልሓሳ ጠጠሮችን እንዳያብስ አሉት ከፊቱ ላይ ፈላ የምሰሕ አይበት አያስወግድ ሶላቱ ሲነሳ ሱጁድ አድርግና አቧራ ፊቱ ላይ እንደዚህ ይዛል ሶላቱ እንደዚህ እንደዚህ ማለት የለበትም መጥረግ ማለት ነው ይሄንን ፈላ የምሰሕ እንዳይጠርግ አልሓሳ ጠጠሮችን እንትን እንዳይል ከፊቱ ላይ ፈላ የምሰሕ ሐሳ አወጅ ይሄ የሚል አው መካኑን ደግሞ አስተካከል ያምራስ ጥሯል ፈኢነ ረሕመተ ምክንያቱም የአላህ እዝነት ተዋጅሁ ፊት ለፊቱ አለችና የአላህ እዝነት ፊት ለፊቱ አለችና ያንን እንዳያደርግ ይላሉ። ረዋሁል ኸምሰቱ አምስቱ ዘግበውታል። ቢኢስናድን ሳሒህ ጥሩ በሆነ ሰነድ ነው የዘገቡት። ወዛደ አሕመድ አሕመድ ጨምሯል። ምን የሚል ኢንፎርሜሽን ጨምሯል? ዋሂደተን አውዳ በቃ ማድረግ ካልቀረ አንድ ጊዜ ብቻ አውዳ ወይ ተው፣ ጭራሽ በፍጹም ምንም አትንካ። ማለት ምንም ችግር የለም። ሀዳ ረሕማ ረህማ መዋጅሃ ሆኗል። ይሄ አንተ ቆሸሸ አልቆሸሸ ችግር የለም። ከሶላት በኋላ ስትወጣ ተርገዋል። إذا قام أحدكم في الصلاة فلا يمسح الحاصى فإن الرحمة تواجهه للمكان أو للوجه ولو تنزل نحوه بغير تعليل وفي الصحيح صحيح عن معيقب كمعيقب يتزجب على نحوه يذو عينه بغير تعليل ያለ تعليل ነው የተዘገበው تعليل ማለት ሐዲሱ ሙዓለል አይደለም በሽታ ወይንም ችግር የለበትም ሐዲሱ በገይሪ ተዕሊሊን ሶሒህ ላይ ተዘግቧል ማለት ሐዲሱ በጣም ሶሒህ ነው አስተማማኝ ነው አብሽር እያለ ነው ኋለኛው አምስቱ ላይ ያለው ሙዓለል ነው ሐዲሱ ሙዓለል ማለት የሆነ ችግር አለ ሰነዱ ላይ በሰነዱ ላይ ችግር ቢኖርም እንኳን የዛ ضعيف ሲሆን የዚህኛው ሶሒህ ይሆናል ሁለቱ ተጠግነው ሶሒህነት ደረጃ ይደርሳሉ ችግር የለም ይሄንኛው ምን ገይሪ ተዕሊል ነው የተዘገበው ነው በገይሪ ተዕሊል التعليل الحديث المعلل علة قادحة وعلة غير قادحة በኢጥላቅ ነው የተነገረው። ሌላ ላይ ያለውን ጥቅስ ነው የነገረው። እዚህ እኮ በኢጥላቅ ነው የተነገረው። ሙዓይቅብ እብኒ አቢ ፋጢመተ ደውሲ አስለመ ቀዲመን ቢመካ መካ ላይ ነው እስላምን የተቀበለው ሙዓይቅብ የሚባለው ወሀጀር ኢለል ሐበሻ አልሂጅረተ ሳኒያ በሁለተኛው የስደት ጊዜ ወደ ሐበሻ ወደኛ ሀገር መጥቶ ነበር። ሸሂደ በድር ላይ በድር ላይ ተሳትፏል። ሙዓይቅብ ካነ አላ ኻተሚ ነብይ ሰለላሁ ዐለይሂ ወሰለም ካነ واستعمله أبو بكر وعمر على بيت المال بيت المال ላይ አቡበክርም ዑመርም ተጠቅመውታል። እንትን ስልጣን ሰጥተውት ነበር ኃላፊነት ሶስት የተከላፈት ዑስማን በዑስማን ኸሊፋነት ዘመን ነው። وعن عائشة رضي الله تعالى عنها قالت سألت رسول الله صلى الله عليه وسلم ነብዩን አለይሂ ሰላቱ ወሰላም ጠየቅኳቸው ትላለች። ከኋላ ያለው ገብቷቸዋል። ሀታ ራሱ ትናንትና ሱትራሉ ላይ ይችን ሐዲስ ነግሬያችኋለሁ። ሱትራ አንድ ሰው መያዝ አለበት፣ መጠቀም አለበት። ሱትራ ሱትራ መጠቀም አለበት። ሱትራ የማይጠቀም ከሆነ ህክማው ምንድን ነው ተባብለን የተነጋገርነው ነገር አለ። ሙባረክ ፉሪ የሚባሉት ታላቁ ባለ እንትኑ ማለት ነው። ረሂቅ መክቱም ታውቁታላችሁ። ረሂቅ መክቱም አሪፍ ሱኒ አፍ ሙባረክ ፉሪ ህንዳዊ ናቸው። እሳቸው የተናገሩት ነገር አለ። ሱትራ መያዝ አለበት የተባለው በሰውየውና በሱትራ መካከል አንድ ሰው ቢያልፍ ሙዳፋ እንትን ማስወገድ አለበት አይደል? ለምንድን ነው ሱትራ ያስፈለገው ሲባሉ አላህ ነብዩ አለይሂ ሰላቱ ወሰለም እነ ኢዛ ቃመ አሐዱኩም ፊሰላቲ ፈላይምሳሕ ራህዋ ፈኢነ ራህመተ ትዋጅሁ የሚል ሐዲስ አለ። ራህማ ፊት ለፊቱ መዋጃሃ ካደረገችው እንዳይወሰወስ ሱትራ ያስቀምጥ። የእሱ መዋጃሃ ሱትራውና እሱ መካከል ያለው ላይ ብቻ ይቀራል። ግን ሱትራ ከሌለ ሙጥለቅ ይሆናል፣ ልቅ ይሆናል። የመጣ ሁሉ ረህማውን ምን ያደርግበታል? ይወሰውሰዋል፣ በቃ ያበላሽበታል የሚለውን ከዚህ ሐዲስ ላይ የሆነ ነገር ሲምባባ አድርጓል። وعن عائشة رضي الله تعالى عنها قالت سألت رسول الله صلى الله عليه وسلم يا الله ملاكتني أطيقواቸው ትላለች አይሻ عن الالتفات ስለመዟዟር في الصلاة ሶላት ውስጥ ስለመዟዟር ወደ ቀኝ ወደ ግራ ጫማዬን ወሰዱት አልወሰዱትም ምን ነገር ጠፋ ከላይ መጣ አልመጣም እዚህ ነገር መዟዟር አለ ሶላት በጣም ድረስ ይበዛል በጣም ምንድን ነው ቆይ መዟዟር ምንድን ነው ሶላት ያበላሻል አያበላሽም ምን አህል ለምሳሌ ይቀር ምንድን ነው ሶላት ውስጥ አነ ለቲፋት ሶላት ሶላቱ ውስጥ ለመዟዟር ስትጠይቃቸው ፈቃል እንዳሉ ሆ መዟዟርም አሉ አሏት ነብዩ አለይሂ ሰላቱ ወሰላም እኽቲላቱን ሙንቸፋ ነው ነጥቆ መሮጥ መልካም ባለፈው ያዘዙ የነበሩ ይሄኛው ቀዩ የታለች አይ ቆይ አሁን አሁን ስለሚገዛ ነው ዛሬ እና ያኛው ውስጡ ቀይ የሆነው ነው መጀመሪያ እንዲገዛ ነው ይላል እና እነሱ ይህንን ነው የገዙት ይህንን ወደ ኋላ መልሰን ያኛው እንዲፈለግ ነበረ ያኛው አልተገኘም አሁን የተገኘው የሆነ ትልቁ ባለ ዘጠና ብር ነው እንደዛ እያሉ ነው ይሄ ይምጣላችሁ ወይስ ያኛው ይምጣል የት መዘገባችሁ አይቷል። እሱ አልተገኘም። ሌላው ባለ ዘጠና ብሩ ይመጣላችሁ ወይ ተኛ ቶሎ በል ለዚህ ተቀላቅሎ እንጣ አረሳት ባለ ዘጠናውን የሚፈልጋለን ባለ ዘጠናውን ትፈልጋላችሁ? ባለ ዘጠና የሚፈልግ በኋላ ይመስል አሁን አሁን ልነግርህ በቃ ይሄ አምሳ ብር ነው መሰለኝ፣ ያኛው ዘጠና ብር ነው። ይሄን ይሄን ታላችሁ ለሁላችሁ። አሽ ሌላ ጊዜ ስትመረቁ ትገዛላችሁ። ባለ ዘጠና ችግር የለም ማለት ለመቀሪያ ስለሆነ ጣጣ ሰአልቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን ዐለይሂ ሰላቱ ወሰላም ጠየኳቸው። አን ልልቲፋት ስለመዟዟር ፊ ሶላት ሶላት ውስጥ ወደ ቀኝ ወደ ግራ ስለመዟዟር ስጠይቃቸው ፈቃል እንዳሉ ሆ መዟዟር እኽቲላሱን ሙንተፋ መንጠቅ ማለት ነው። ነጥቆ መድረስ ይሄ ሌባ መሞንጨፍ ነው አይደል? መንጠቅ እሺ ነጠቃ ሆ እክትላፍን ነጠቃ ነው። የክተሊሱ ሸይጣን ሸይጣን እየነጠቀው ነው። ሚን ሶላት ልዓብድ የባሪያን ሶላት የአላህን ባሪያ ሶላትነት ኮት እየሄደ የት ይዞት ሄደ እያለ ነው የሚከተል ማዕነው ነፍስያ ታውቃለች ማለት ነው። እንደተሰረቀች የት ይዞት ሄደ ማለት ነው። ሆ እክትላፍን ነጠቃ ነው። የክተሊሱ ሸይጣን ሸይጣን የሚያደርገው የሆነ ነጠቃ ነው። ምን ሶላት አልዓብድ የባሪያውን ሶላት እየነጠቀ ነው። አንድ ነጥቆት ሲሄድ እያየው ነው፣ ወይም ደግሞ ለመንጠቅ እያዞረው በቃ ሰይጣን አየህ እዚህ እያለው ይወሰውሰዋል። የሆነ ነገር እዚህ አየ ይመስለዋል። ዞር ብሎ ያያል። አሁን ነጠቀው ማለት ነው። በቃ በዚህ ካታፋ አዛ እክትላፍ ሸይጣን ሶላት ያበላሻል አይበላሽም? ዑለማዎች ያበላሻል አላሉ። አዛ ክልክል ነው እንጂ አያበላሽም። ግን ክልክል ነገር ሶላትን አጅሩን ይቀንስበታል፣ ኹሹዕን ያሳጠዋል። ሶላት አያበላሽም ለሚለው ሌላ ሐዲስ ተጠቅመዋል። ነብዩ አለይሂ ሰላቱ ወሰላም የሆነ ፈረሰኛን ልከው ሶላት ሱብሂ ደረሰና እየሰገዱ እያለ ካነ እንዶ ይለሻል ወደ ተራራው ወደ ዋሻው እየተመለከቱ ነበር። ፋሪሱን ጠባቂ ልከው ነበር። ቀድ አርሰለ ፋሪሰን የሕሪሱ አካባቢውን የሚጠብቅና የሚሰልል ሰው በሆነ ተራራው ላይ ልከው ነበር። በዛ አካባቢ እስኪ ጥላት እንዳያጠቃን ተመልከት ጠብቅ ብለው ማለት ነው። እየሰገዱ እያለ ሱብሂን አይተዋል ልጅ ስለዚህ ቢያበላሽ ኖሮ አያደርጉትም ነበር። አለማድረጉ ግን ፈሆል ሙቀደም ይህንኛው ለዑዝር ሊሆን ይችላል፣ ለዑዝር ሊሆን ይችላል። ቢያበላሽ ኖሮ አይቻልም ነበር። ስለዚህ እክትላት የክተሊሱ ሸይጣን ምን ሰላትል አብድ ስለሆነ አለማድረጉና አለመጠቀሙ ነው። ምክንያቱም ሁሹዕን ያሳጣልና እንጂ ሶላት ያበላሻል የሚለው ውሳኔ ላይ ቂብላን እስካለቀቀ ድረስ አንድ ሰው ሶላቱ ተበላሽቷል አይባልም። ሶላቱ ተበላሽቷል የሚል ሁክም አይነገርም። ግን ሶላቱ ተጓድሏል ሰውዬው ሙሉን ከለቀቀና ከዞረ የዛን ጊዜ ቂብላን በመለቀቁ ሸርጥ ጓላል ሶላቱ ሊበላሽ ይችላል። እንዲህ ወደ ቀኝ ወደ ግራ በመዞር ሁሹ አጥቷል። ሶላቱ የከሳ ይሶላታል። ያለቀላት ሶላት ነው ሶላት ሙሉን ተበላሽቷል የሚል ሁክም አይሰጥም። ትናንትና የነገርኳችሁ ሶላት ውስጥ አንዳንድ ጊዜ መናገር ሊፈጠር ይችላል። መዟዟር ሊፈጠር ይችላል። አያበላሽም ማለት ሶላት ላይ ማግራራት አይደለም። አንድ ነገር ሁክምና ተቅዋ ይለያያል። ሁክምና ተቅዋ ይለያያል። በሁክም ምን ሐይሱል ሁክም ስናየው ይቻላል አያበላሽም ሶላት አያበላሽም ማለት ደግሞ ምን ሐይሱ ተቅዋ አላህን ከመፍራት angle ስንመለከተው ሶላትን ያጎድላል። ምን ሐይሱ ተቅዋ በጣም ኹሹዕ መኖር አለበት። ለምን ታቢዒዮቻችን እላያቸው ላይ ቤት እየፈረሰ ቤት እየተቃጠለባቸው እጎናቸው ያለው ዛፍ ሲወድቅ አይሰሙም ነበር። እየተቃጠለ ቤት እየተቃጠለ ምን ማለት ነው? ሱብሃንአላህ የዑመርን ታውቃላችሁ? የዑመርን ታሪክ በኸይበር ጊዜ እግሩ ውስጥ ገብቶበት ብረት ገብቶበት በሩን ሲሰብሩ ምንድን ይወጣለት በሆነ ነገር ሲባል የማይችል ሆነ። እናቱ ምንድን ጠይቀችው? ሶላት ውስጥ ሲሆን አውጡለት፣ ንቀሉለት። ሶላት ውስጥ ሲሆን በቃ ለዑርወት ብኑ ዙበይርንም ታውቃላችሁ። ሶላት ውስጥ እያለ ነው ምኑ የተቆረጠው? እግሩ የተቆረጠው። እግሩ ሲቆረጥ እግር መቆረጥ እንትን ሐኪሙ በቃ እግሩ መቆረጥ አለበት ሲባል ምን ሰዓት ይቆረጥ? እኔ ተስቢህ አደርጋለሁ ሶላት ውስጥ ቁረጡኝ አለ። ሶላት ውስጥ ሆኖ ነው የተቆረጠው እግሩ። ኢዛ ዘከሩላህ በቃ ቅልጥ ነው የሚሉት የሉ። ከዛ ዓለም በቃ ይሄዳል፣ እዛኛው ዓለም ይቀላቀላል። ገብቷቸዋል። ተዳኹል ኸውፍ አማመላህ የቆመ ሰው ያ ሱብሓነል ሐይ ለዚ ላ ነብዩ አለይሂ ሰላቱ ወሰላም ኢዛ ቃመ አሐዱኩም ኢነማ ዩናጂ ረበ አንዳችሁ ወደ ሶላት ሲቆም አላህ ፊት ለፊቱ ነው የቆመው ጌታውን እያናገረ ነው ብለዋል። በዛን ሰዓት ዘወር ብለህ እኔ አንተ አታስፈልገኝም ማለትን የሚጠቁም ነገር መሰራት የለበትም። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ያሉት ነገር አለ። ኢነላህ የኩኑ ሙቅቢለን ኢላ አሐዲኩም ኢዛ ቃመት ሶላት፣ ወደ ሶላት ሲቆም አላህ ፊት ለፊቱ ይዞርለታል። አላህም ወደ እሱ ይዞራል፣ እሱም ወደ አላህ ይዞራል። ሐታ የልተፊት ዘወር እስከሚል ኢዛ ልተፈተ አን ሶላቲሂል አብዱ ባሪያው ከሶላቱ ዘወር በሚልበት ሰዓት አላሁ የንፈሪፍ አላህ ይፈዋል። ይህንን ብለዋል። ይሄ ይሄ ምን ሐይሱ ተቅዋ ስንለው አስፈሪ ነው። ወሚን ልጀዋዝና ወልፈሳድ ተበላሽቷል ለማለት ወይንም ሶላቱ ተቀባይነት የለውም ለማለት ግን አይበላሽም ሶላቱ። ተጓልተናል አይደል? ምን ሐይሱ ተቅዋ አተቅዋና ወልሑክም ይለያያሉ። አን ልትፋት ሶላት ሆ እክትላሱን ነጠቃ ነው። የክተሊሱ ሸይጣን ሰይጣን የማካሄደው ነጠቃ ነው። ምን ሶላት ልዓብድ የባሪያን ሶላ እየነጠቀው ነው፣ እየሰረቀው ነው፣ እየዘረፈው ነው። ረዋሁ ልቡኻሪ ቡኻሪ ዘግበውታል ሐዲስን ወልትርሚዚ አን አነስ ከአነስ ያንኛው ከአይሻ ነው የተዘገበው ቡኻሪ ላይ ያለው ትርሚዚ ላይ ደግሞ አን አነስ ከአነስ ይዞ የዘገበው የራሱ አለ ወሰሐሐ በጣም ሰሂህ ነው ብሏል ሐዲሱን እያከ አደራህን አሉ ነብዩ አለይሂ ሰላቱ ወሰላም አነስን ሲመክሩ እያከ አደራህን ወለኢልቲፋት ሶላት ይሄን ሶላት ውስጥ መዟዟርን አደራህን አደራህን አነስ አሉ። ፈኢነሁ ሐለካ እሱ ውድመት ጥፋት ነው፣ ኪሳራ ነው፣ ኪሳራ ነው። ፈኢን ካነ የማይቀር ከሆነ እንደው መዟዟር የግድ ከተወሰወት ፊተጠወዕ ሱና ሶላት ላይ ሊሆን ይችላል። ምክንያቱም የተየሰሩ ፊት ሱና ማላ የተየሰሩ ፊል ፈርድ በፈርድ ላይ የማይፈቀድ በሱና ላይ የሚፈቀድበት ታይም አለ። በችግር ካልሆነ በስተቀር ቅብላን መልቀቅ ፈርድ ላይ ለምሳሌ አይፈቀድም። ያለ ችግር ግን ወደ ቤት እየሄድ ቅብላ ለቀሱና መስገድ ይቻላል። ሱና ላይ የሚፈቀድ ነገር ፈርድ ላይ የማይፈቀድ አለ። ፈኢን ካነ ላጉድ የማይቀር ከሆነ መዟዟር ፈፊት ተጠዋ ሱና ላይ ትንሽ ትዟዟር ትችላለህ የሆነ ነገር እና ፈርድ ላይ መዟዟርን አደራ እያከ አደራ እያከ እያከ እያከ አደራ ወልኢልቲፋት ፊ ሶላት ፈኢነሁ ሐለቃ ውድመት ጥፋት ነውና ያቡነይ ብለው ነው እንደውም የተናገሩት። ሌላ ቦታ ያቡነይ ልጅ ሆይ እያከ ወለል ሲፋተ ፊስኮላት አደራህን ሶላት ውስጥ መዟዟርን ሐላቅ ጥፋት ነው፣ የሰይጣን ስራ ነው። ሰይጣን እንዳያሸንፈ አሉት ነብዩ አለይሂ ሰላቱ ወሰላም። ጥፋት ነው። ሶላት ተቀባይነት አይኖረውም አይደለም ያሉ ጥፋት ነው፣ ውድመት ነው፣ ኪሳራ ነው። ትከስራለህ ማለት ነው። ስንትና ስንት ሰው አለ ብለዋል ነብዩ አለይሂ ሰላቱ ወሰላም። አለዚ የጂዱ ሚን ሶላቲሂ ሱዱሳ አው ዑሽራ አንድ ስድስተኛ አንድ አስረኛ የሶላትን የሚያገኛለን መቶ ምን ያገኛል አስር ከአስር መቶ ከመቶ የሚያገኝም አለ ሱዱስ አንድ ስድስተኛ አንድ ዘጠነኛ አንድ አስረኛ አንድ ስንተኛ አንድ ስንተኛ ሁሉም ዲግሪ ይለያያል የሁላችንም ነጥብ ይለያያል እንደ ተቅዋችን ማለት ነው ወደ አላህ እንዳለን ተቅዋ وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ብለዋል اذا ኢዛ ካነ አሐዱኩም አንዳችሁ ከሆነ ፊ ሶላቲ አንዳችሁ ሶላት ውስጥ ከገባ አሉ ነብዩ አለይሂ ሰላቱ ወሰለም ፈኢነሁ ዩናጂ ረባ እሱ ጌታውን እያናገረ ነውና ሙናጃ ማለት በሚስጥር ማውራት ማለት ነው። ማንሾካሾክ ከጌታ ጋር እያከ ነዕቡዱ ወእያከ ነስተዒን አንተኑ ብቻ እናመልካለን፣ አንተኑ ብቻ ይቅር፣ አንተ ካንተው ብቻ እርዳታ እንጠይቃለን። አንተ እንደዚህ አድርገህ ቁርአኑ አላህን እያናገረ ነው። ሀዳ ሙናጃ እነማ ዩናጅ ረበህ ጌታውን እያናገረ ስለሆነ فلا يبصقن انداي تفا بين يديه وده في اللفت انداي تفا في اللفت في ثونية النقرة لو كان واحد منا امام مليك او امام او امام المدرس في شراش فيت بنقوم في اللفت السيارة انت فعلت واضح والله واضح واضح فكيف امام الله إذا كان أحدكم عندك في الصلاة صلاة السكونة فإنما فإنه ይህ ሰው ዩናጅ ረበህ ጌታውን እያዋራ እያንሾካሾከ ጌታው እየተነጋገረ ነው። ፈላ የብሱቀነ በይነ የደይ ፊት ለፊት እንዳይተፋ ወላ አየሚኒ ወደ ቀኙም እንዳይተፋ ወላኪን ነገር ግን ይጥፋ አንሽማሌ በግራው በኩል ተሕተ ቀደሚ በእግሩ ስር በግራው በኩል በእግሩ ስር ይጥፋ በግራ በኩል በእግሩ ስር ይጥፋ እግር ስር ማለት ነው إذا كان إذا كان في المسجد ليس فيه البساط ማለት እንትን ምንጣፍ ስለሌለበት መስጊድ ውስጥ አሸዋማ ቦታ ወይ አፈር ቦታ ላይ ካለ፣ አለበለዚያ እግርም ስር መስፋት አይፈቀድም። ምንጣፍ ካለ ምንጣፍ ላይ መስፋት አይፈቀድምና ዋነት ፊት ለፊት አይስፋ፣ ጌታውን እያናገረ ስለሆነ በቀኝም በኩል ወላ አየሚንም አይስፋ። በቀኝ ቀኝ በቀኝ በኩል ምን አለና ቀኝ ክብር አለ ወይንም ደግሞ በቀኝ በኩል ሐሰናት የሚጽፈው መላኢካ አለና ወላኪን ነገር ግን አንሽማሊ በግራው በኩል ይስፋ። በግራስ በኩል መላኢካ አለ አይደለም ወይ ብለዋል። ታህተ ቀደም በግራም በኩል አለ። ወላኪን ሃዛ አሚሩ ሃዛ የቀኝ በኩል ያለው መላእካ ሐሰናውን የሚጽፈው በዚህ በኩል ያለው ሰይአ ነው የሚጽፈው። ይህን ረቂብ ይህን አቲድ እንዳትሉ ስም እንዳትጽፉ። ረቂብና አቲድ የሚባሉ አሉ አይደል? እኛ ላይ ረቂብና አቲድ አሉ። ይህን ረቂብ ይህን አቲድ ካል አቲድ አቲድ የሚባል መላኢካ ማለት ጥላቻ የሆነ ነገር ሊኖር ይችላል። ለማንኛውም እዚህ ላይ ያለው ሐሰና ይጽፋል፣ እዚህ ላይ ያለው ሰይአን ይጽፋል። ይሄንኛው በቀኝ ላይ ያለው አሚሩ ሀዳ ብለዋል። የዚህኛው አሚር ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አንድ ይሄንን ከመመልከት angle ስናይ ፊት ለፊት ጌታውን እያናገረ ነው። አይጥፋ፣ በቀኝ በኩል አይጥፋ። ለምን? በቀኝ በኩል ያለው መላኢካ አዕዞም ምን ሀዳ ከዚህ የበለጠ ስለሆነ። በግራ በኩል ይጥፋ፣ በግራ በኩል አይደለም የሚተፋው ታህተ ቀደሚ፣ በግራ በኩል እግሩ ስር ይጥፋ አለ ነብዩ አለይሂ ሰላቱ ወሰላም። አው የሚል ሌላ ዘገባ አለ። አው ወይንም ከእግሩ ስር የሚል አለ። በግራ በኩል ከእግሩ ስር ይጥፋው ከእግሩ ይጥፋው አንድ መላእክቶችን ሳናወዳድር መላእክቶችን አናወዳድር እንደ በዕድል ዑለማ ማለት ነው። ፍለፊቱ የተዋለ ጌታው ያናገረ ስለሆነ ጌታው ፊት አይፋ አይስፋ። ነህ ይሆነ በቀኝ በኩል አይፋ ለምን ቀኝ ምን አለውና ክብር አለው። ቀኝ መላይካውን ተውትና ቀኝ ክብር ስላለው በግራ በኩል ይፋ ግራ ቆሻሻ ነገር ብዙ ጊዜ የምናነሳው በዚህ ስለሆነ ይህንን አድርገዋል። መላይካን ማወዳደር እንዳይሆንባቸው ነው። ወላኪን ሌላ ቦታ ሪዋያ ላይ ደግሞ እነ አየሚንህ መለካ መላይካ አለ የሚል ስላለ በዚህም መለካ አለ በዚህም መለካ አለ ወላኪን በግር ስር በግራ በኩል ያሉት ለአለሁ ሀዳ አሽረፉ ምን ሀዳ ብለው ሊሆን ይችላል። ወላሁ አለም። ሶፍት ተጠቀሙ። ነብዩ አለይሂ ሰላቱ ወሰላም አሳይተዋል። አይመጣም ነብዩ አለይሂ ሰላቱ ወሰላም አሳይተዋል እንዴት እንደሚደረግ ፊት ለፊታችሁ ከስራችሁ መጥፋት ካልተቻለ ወይንም መስጊድ ምንጣፍ አለበት ቦታ ላይ ከሆነ ያለ ነው ልብሳቸውን እንደዛ አምጥተው ነብዩ ተፉና አሻሹት እንደዚህ وفعلوا هكذا እንደዚህ አድርጉ። ፊት ለፊት ግድግዳውም ላይ እንዳተፉ፣ በምንጣፍም ላይ እንዳተፉ፣ በቀኝም በኩል ፊት ለፊትም እንዳተፉ በልብሳችሁ ላይ መጥፋት ሶፍት ካለ ደግሞ ማሻአላ ሶፍት መጠቀም እንደውም ያበረታታል። ምንድንን ተጠቀሙንም ሶፍት መያዙ በጣም ጥሩ ነው። ማንኛውም ነገር ሲፈጠን ምስም የሚሆን ምራቅ በሶፍቱ መጠቅለል ነብዩ ያስተማሩት ማለት ነው። ኢዛ ካነ አሐዱኩም ፊ ሶላቲ ፈኢነሁ ዩናጂ ረበህ ጌታውን እያናገረ ስለሆነ ፈላ የርሱቀነ አደራ እንዳይተፋ ምኗን ዩነት ተውኪናል እንዳይተፋ በይነ የደይህ በፊት ለፊቱ ወላ አየሚኒህ በቀኙም በኩል እንዳይተፋ ወላኪን ነገር ግን አንሽማሪ በግራ በኩል ታስተቀደሚ ከእግሩ ስር በግራ በኩል ወይ ከእግሩ ስር አይደለም ወይም አይደለም ይችኛይቱ ያንኛውን ባያን ታደርገዋለች ነው በግራው በኩል ከግሩ ስር በግራ በኩል በዚህ በኩል ባለው በግሩ ስር ይርገጠው ማለት ነው። አሸዋማ ቦታ አፈር ላይ ከሆነ የሚፈልግ ሳር ቦታም ከሆነ የሚፈልግ ሙተፈቁን አለይ ቡኻሪ ሙስሊም የዘገቡት ነው። ወፊ ሪዋያ አው ተህተ ቀደሚ የሚላል አንሽ ማሊ ተህተ ቀደሚ ያለውን አው ተህተ ቀደሚ በግራ በኩል ይስፋ አው ተህተ ቀደሚ አው ከሆነ ሁለት አይነት ትእዛዝ ነው ያለው ማለት ነው። በግራ በኩል ይስፋ አንድ ወይ ስር ግን በግራ በኩል ከእግሩ ስር ያለው እናያለን። ሞራቱ ይችላል። ሁለቱም ያስኬዳል። ሁለቱም ያስኬዳል። ተግባብተናል? ተግባብተናል? ወአንሁ አሁንም ከአነስ ቃል ካነ ኢራሙን ለአኢሻ ረዲየላሁ ተዓላ አንሃ ለአኢሻ የሆነ መጋረጃ ነበራት። የሆነ መጋረጃ ነበራት ኢራም ኢራም ማለት መጋረጃ ማለት ነው። ሰተረት ቢሂ ጃኒበ በይቲሃ የቤቷን ጎን ወለሉን እንትን ብላበት ነበር። ሳሎንና እንትን ማለት ነው የስራ ቦታና የስራ እንትንና ሴቶች እንትን የሚገናኙ እዚህ በኩል ማረፊያ ቦታ ማለት ነው። እዚህ መካከል ላይ እንደዚህ ስራ መጋረጃ ነበራት አይሻ ወአንሁ ካነስ ቃል ካነ ጢራሙን መጋረጃ ነበራት። ለአኢሻ ለአኢሻ መጋረጃ ነበራት ረዲየላሁ ተዓላ አንሃ አላህ ይውደድላትና ከተረት ቢሂ ዳኒ በቤቲሃ የቤቷን ጎን ሸፍናበት ነበር ጋርደው ነበር ፈቃለ ለሐ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከውጭ ነው የመጡት ይሄ እንደውም ከዘመቻ እየመጡ ነው ተብሏል በበር ላይ ሲደርሱ ፊታቸው ልውጥ ወጣል በጣም ተቆጡ መልስ አሉ በር ላይ ሲደርሱ ከቤት ሸሩራ ወጣችና ማሀዛ ያ ረሱላህ አለቻቸው ምን አጠፋሁ ምንድነው ወንጀል ያ ረሱላህ አለቻቸው አሉ ፈቃለ ለሐ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንዳባ አሚቲ አና ቂራመኪ ሀዛ ይሄ መጋረጃሽን አስወግጃለሁ ከዛ ሀቲ አስወግጅ አሏል። አኒጢ አስወግጅ፣ አዚሊ አና ቂራመኪ ሀዳ ይህ መጋረጃሽን አስወግጅ አሏል። ለምን ፈኢነሁ ይህ መጋረጃ ላተዛሉ ተሷዊሩሁ ተሷዊሩ አስወገደችም ያንኛው ሀዲስ እንትን እንትን ያልኳቸው ሐዲስ ማለት ነው። ከውጭ ሲመጡ ነው ያለው ሀዲስ እንትን ነው። እዚህኛው ጋር አያዝም። ይሄ ሶላት ውስጥ እያለ ነው። ፈኢነሁ ይሄ ልሙላላችሁና ነግራችኋል። አሚጢ አና ቂራመኪ ሀዛ ይህ መጋረጃሽን አስወግጂ ፈኢነሁ ይህ መጋረጃ ይህ መጋረጃ ላተዛሉ ተሳዊሩ እላዩ ላይ ያሉ ፎቶግራፎች አልተወገዱም። ተዕሪዱሊ እየመጡብኝ ሶላቲ ሶላቲ ውስጥ እየመጡብኝ ልሰግድ አልቻልኩም። አስወግጂ ከዚህ ወሰወሰኝ አሉ ነብዩ አለይሂ ሰላቱ ወሰላም። ረዋሁል ቡኻሪ ቡኻሪ ዘግበውታል። ሐዲሱን ሐዲሱን ቡኻሪ ዘግበውታል። ተሳዊሩ የሐይዋን ላይሆን ይችላል። እስካሁን ነብዩ አለይሂ ሰላቱ ወሰላም አያቆይትም ነበር። እስካሁን አያቆይትም ሱራው ማንኛውም ደስ የሚል የሚማርክ ነገር ከሆነ አትጠቀሙ የሚለውን ከዚህ ላይ አውጥተዋል። ታታዥ ጉርጉሩ የሆነ መጣ እንትን ምንጣፍ ከማንጠፍ ይልቅ አንድ አይነት መልክ ያለው መሆን አለበት። ምክንያቱም ተፋዊሩ ፊት ለፊት ደስ የሚሉ አበቦች ካሉት ሁሹን ያሳጣል። ሁሹን ያሳጣል። የሚያምር ምንጣፍ ያንድ ግለሰብ የሚያማምሩ ምንጣፎች ፋብሪካዎች ተመረጡታል። ፋብሪካው ብዙ ጊዜ ዝም ብሎ ልቅ ነው። ዝም ብሎ ገበያ እንዲደራለት እንጂ ሌላ ነገር ሶላት ውስጥ ያለ ሁሹ ይኖረዋል አይኖረውም። መጀመሪያ እዚያ ያሉ ሰዎች ዑለማዎች አይደሉም ከካምፓኒ ውስጥ ወይንም እንትን ውስጥ ያሉት ፋብሪካ ውስጥ ያሉት ስላሽ ነው። ስለዚህ የተለያየ አለ። በጣም የሚያማምር የሚማርክ እዚህ ቦታ ላይ ነብዩ አለይሂ ሰላቱ ወሰለም አኒቃና ቂራመቲ ሀዛ እየሰገዱ ያሉት እዚህ ፊት ለፊት ላይ ምን አለ መጋረጃው አለ። ፈኢነሁ ላተዛሉ ተሳዊሩ ምስሎቹ እየመጡብኝ ተዕሪዱ እየመጡብኝ ነው ላተዛሉ ተሳዊሩ ምስሎቹ አልተወገዱም ተዕሪዱ እየቀረቡልኝ እየመጡብኝ ለኔ ሶላቲ ሶላቲ ውስጥ ረዋሁ አልቡኻሪ በሌላ ሐዲስ ነብዩ አለይሂ ሰላቱ ሰላም የተናገሩት ምንድነው? ከውጭ ሲመጡ ከዘመቻ ሲመጡ በር ላይ እንደቆሙ የሆነ ቂራም አለ እንትን ተሳዊር አለው። ይሄኛው ህይወት ያለው የግመል ፎቶ የግመል ነገር ተጠልፎ ላዩ ላይ አለበት። ነብዩ አለይሂ ሰላቱ ወሰለም በር ብቅ ሲሉ አዩ። ተመለሱ ወደኋላ ማአዘነብቱ ያ ረሱላላህ ምን ወንጀል ሰራሁ? ለምን ይሄን ይሄ ምንድን አሏት። አይ እኔ እኮ ደስ እንድልህ ብዬ እኮ ነው እዚህ ያደረግኩት ደስ እንዲልህ ብዬ እኮ ነው ያ ረሱላህ አለቻቸው። አሚቱ ሃዛ ይህንን አስወግጅ አሏት። فإن أشد الناس عذابا يوم القيامة የቂያማ ቀን ቅጣት የሚጠነከርባቸው ሰዎች هم المصورون እንደዚህ አይነት ሱራ የሚጠቀሙ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ቡኻሪ ሙስሊም متفق عليه ሐዲስ። ሌላ متفق عليه ሀዲስ ምን አለ? ሱራ በጣም መጠንቀቅ ያለብን እያንዳንዱ ሰው ቲሸርቱ ላይ ራሱ ሱራ ለብሶ እንሰግዳለን አለ ሱራ ይኖራል። የእንስሳ ሱራ፣ ህይወት ያላቸው ነገራቶች ሱራ፣ የህንፃ ሱራ ችግር የለም። የዛፍ ምስል ችግር የለም። ግን ህይወት ያለው ነገር ጉንዳንም ይሁን ግንጥም ይሁን እባብም ይሁን ወፍም ይሁን አሞራም ይሁን አባኮዳም ይሁን አይቻልም። ወላሂ ይሄን ተጠንቀቁ አደራ። ህይወት ያለበትን ነገር ነብዩ አለይሂ ሰላቱ ወሰላም ወዒድ ያለበት ነገር ከባኢረ ዝኑብ ነው። መያዝ ያለባችሁ ነገር ወዒድ ያለበት ነገር ዚና አለ፣ ሪባ አለ፣ መስረቅ አለ፣ ማጣላት አለ፣ ማማት አለ። እነዚህ ሁሉ ትላልቅ ከባኢሮች ናቸው። ከባኢር የተባሉ ስለምንድን ነው? ወዒድ ዛቻ አለባቸው በቁርአን በሐዲስ። ነብዩ ደግሞ የዛቱበት ነገር ሁሉ ከባኢረ ዘንብ ነው። ከነዚህና ተርታ ነው የሚመደበው። እንደዚህ አይነት ራሱ ሱራውን መጠቀም መጠቀሙ ሱራውን ማንሳቱም መነሳቱም አደጋ ውስጥ የሚከተነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንደኛ አቡል ሀያጅ ሙስሊም በዘገቡት ሐዲስ አቡል ሀያጅ አልይ አቡል ሐያጅን ሲልኩት ወደሆነ ቦታ ሲልኩት አንድ አደራ ልንገር አሉ። ፎቶግራፍ ባለበት በተሰቀለበት አካባቢ ስትሄድ ሳታጠፋ እንዳታል። ከፍ ያለ መቃብር ካገኘ ሳታስተካከል እንዳታል። ነብዩ በዚህ ልከውኛል፣ እኔም እልክሃለሁ ብለው አልይ ልከውታል። ሙስሊም የዘገቡት ሐዲስ ነው። እነ ምን አሽድና ፊ የውመል አዛብ ሁሙል ሙሰውሩን ቡኻሪ ሙስሊም የዘገቡት ሐዲስ ነው። ሌላ ደግሞ إن الملائكة لا تدخل في بيت فيه صورة ولا كلب ውሻና ሱር አለበት ቤት ውስጥ ምን አይገባም፣ መላኢካ አይገባም። ይሄም አሁን ከፍተኛ ራሱ ቡኻሪ ሙስሊም የዘገቡት። ሌላ ሊጨምርላችሁ ነብዩ አለይሂ ሰላቱ ወሰላም ሱራ የሚሰራ ሰው ብለዋል። ነብዩ አለይሂ ሰላቱ ወሰላም يؤمر يوم القيامة بنفخ الروح ሩህ ንፋ ይባላል። ወለይሰ ቢናፊቅ መንፋትም አይችልም። ንፋ እየተባለ ይቀጠቀጣል ነው ያሉት ነብዩ አለይሂ ሰላቱ ወሰላም። አስቡ ይሄ ሁሉ ሐዲስ ተደምሮ ምን ደረጃ ነው የሚያደርሰን? ምን ደረጃ ነው የሚያደርሰው ይሄ ሱራ ማለት ነው። مجسم ሱራ ከሆነ physical ያለው ሱራ ከሆነ ኢጅማ አልዑለማ አለበት من أولهم إلى آخرهم አካል ያለው ወይንም ይሄ ሐውት የምንለው ማለት ነው ኢጅማ አልዑለማ አለበት በክልክልነት በክልክልነት sketch እና ፎቶግራፍ ያሁን መስአላ እሷ ናት አሁን እኛ መካከል ላይ ትንሽ ጭቅጭቅ የምትፈጥረው ግን መስአለትን ተጠያ ስለሆነ ስማ ሶሂሁን ስማ ዝም ብለህ ዒልም ነው ምን ይባላል ምን ይባላል የሚለውን ስማ እንጂ ልትጨቃጨቅበት አይደለም ነገር ጨቃጨቅ አይደለም ሀዳ ዒልም ዒልም ነው እና ዑለማዎች በዚህ ዙሪያ ላይ የሰጡት ፈትዋ አለ። ለምሳሌ ፎቶግራፍ የሚለው ላይ እነ እብኑ ተይሚያ አልደረሱበትም። የቴክኖን አልደረሱበትም። እብኑ ቀይም አልደረሱበትም። እነ መሐመድ ብን አብዱል ወሃብ አልደረሱበትም። የደረሱበት አሁን ያለ ነው። አሁን ያሉት ዑለማዎቻችንና በእኛ ዘመን የተፈጠረ techno ነው። ይህንን ደግሞ በዚህ ዙሪያ ላይ እነ ሼኹል አልባኒ የሚሰጡት ፈትዋ አለ፣ እነ ዑሰይሚን የሚሰጡት ፈትዋ አለ፣ እነ ፈውዛን የሚሰጡት አለ፣ እነ ኢብኑ ባዝ የሚሰጡት አለ። جميع العلماء አይቻልም ያለውን የሚሰጡት የቱን የስከቻ አጋጭም ሰው مجسم ሰው አጋጭም የምታጋጨው ፎቶግራፍ ሆነ። ፎቶግራፉ ማንም መሀይም ሊስለው ይችላል ብለው አቀርበውላቸው ማለት ሰውየው አይደለም መስከቻ አላደረገም። ዝም ብሎ ነካ ብቻ ነው የሚያደርጋ። ምን ችግር አለው አሏቸው። አልባኒ አልባኒ ያሉትን እንያላቸው አንድ ነገር ልንገራችሁ አሉ። መሐረማት እኮ ሁልጊዜ በኋላ ቀር ዘዴ አይመጣም፣ በቴክኖ ይመጣል አንድ ነገር ልንገራችሁ፣ ቁርአኑ ምን ይላል መሰላችሁ? በእጃችሁ የጠረባችሁትን ሆነ ይላል ቁርአን ማለት በእጃችሁ የጠረባችሁትን ሆነ ይላል ቁርአን። አዎ አሁን ማሽን ወይም ደግሞ አንድ ፋብሪካ ጣዖት ቢያመርት ሚሊዮን ጣዖት ቢያመርት ቢያመርት በእጃችን አልጠረብነው ማሽን የጠረበው እሱ ማምለክ ችግር የለውም ማለት ነው አይደለም። የግድ በእጅ መስራት ብቻ አይደለም። ዋናው ታርጌት የተፈለገው ይሄ። ስለዚህ ፎቶግራፉ ላይ በተለይ እኛ ዲሲ ምን ምን የዛን በጣም ቀውጢ የሚደረግበት time ነው። አላህን ፍሩት፣ ወላሂ ንቁ፣ ይቅርብን። እንዲህ ቢያንስ ቢያንስ ከትንሹ ልነሳላችሁ። ከትንሹ ወዕድ አለበት፣ የሚገርም ወዒድ አለበት፣ የሚገርም ወዒድ አለበት። ዛት ይበቃል የሚል ሰው የመጣው ሌላ አሻሚ ሐዲስ ይዞ ነው የመጣው። የአሻሚ ሐዲስ እዚህ ዋቢ የሆነ ሐዲስ ጋር አምስት ሐዲስ ቡኻሪ ሙስሊም የዘገቡት ሐዲስ ጋር አይቋቋም በምንም አይነት መልኩ ስለዚህ ቢያንስ እክትላፍ ዑለማ ያለበትን ነገር መተው ለአንተ ጥሩ ነው። እንኳን ይሄ ወዒድ ያለበት አፈህሁ ነው። ይሄ ደግሞ እኔ ፊቂ ስለሆነ ከፈለክ ስራው ካልፈለክ አድርግ አይደለም የምልህ። ዋናው ሶሒሁና ሶሒሁ ወላሂ አለመጠቀሙ ነው። አትጠቀሙ። ለምን መጠቀም ለምን መጠቀም ትችላላችሁ? ለሜል ካርድ ተጠቀም፣ ለመታወቂያ ተጠቀም፣ ለመንጃ ፈቃድ ተጠቀም፣ ለፓስፖርት ተጠቀም። ያለሱ መኖር የማትችለው ነገር ላይ ተጠቀም፣ ተፈቅዶልሃል። ምክንያቱም ያለሱ መኖር የማትችል ከሆነ ለቀበሌ መታወቂያ ለምን ለዚህ ለዚህ ተጠቀም። ከዛ ውጭ አለ ለመዝናኛ ወይንም ደግሞ ማስታወሻ ለጓደኛ ለመስጠት ወይንም የአያቴ ማስታወሻ ብለህ ለመስቀል ይሄ ወላሂ ሐራም። እንደው ትልቁና ትልቁ ነብዩ አለይሂ ሰላቱ ወሰላም ሱራ አለበት ቦታ ላይ መላኢካ አይገባም ከተባለ ከሱራ ውስጥ ፎቶግራፍን exceptional ያወጣው ማን ነው? ከምን ተገኘ? ሱራ ሱራ ምንም ልዩነት የለው አይ ይሄ እኔ ነው የሚመስል ጥላው ነው የተጠለፈው ወላሂ አይባልም አይባልም አይባልም። حتى እዚህ ብር ላይ ያለውን ሼህ ሁሰይንን ጠይቀዋቸው ነበር። እዚህ ላይ ያለውን ፎቶግራፍ እምን ላይ ሪያል ላይ የማን ፎቶ አለ? የነ አብደላህና የነ ፈይሶል ፎቶ አለ። እንዴት እናድርግ አሏቸው። ይሄ በጣም عزيز ምክንያቱም ምንድነው እዚህ ላይ ያለውን መሳቅ አትችልም። እንደ ፓስፖርት ነው የሚታየው። ፓስፖርት ደግሞ ኪስ አድርገህ መስገድ ትችላለህ፣ ችግር የለም አላቸው። እስከዚህ ድረስ ነው የጠየቁት። እስከዚህ ድረስ እኛ ግን ደብተሩን ምኑን ምኑን ለቃቅመን ለመዝናኛ ስለይ ላይ ወላሂ አንድ እንትን አሉት ልንገራችሁ። እዚህ ባለፈው ነው አሁን ካሉት ኢማም በፊት የነበሩት ኢማም እዚህ እንትን ማለት ነው ትልቁ መስጊድ ሲቀላ የሆነች ሪሳላ ይዛለሁ። ሪሳላዋን ይዛት ውስጥ ላይ ሲገብ ተቀበሉኝና ሲያነቡ መውሊድ ቢድዓ ነው የምትል ነገር የሆነ ነገር አለ። ቆይ እናንተ አንድ ነገር ልንገራችሁ። እናንተ ተማሪዎች እንዴ አንተ መውሊድ ትከለክላለህ። ይሄንን ከምትከለክል እነዚህ ተማሪዎች ፎቶግራፍ እንደዚህ የሚጨፈጭፉትን አትከለክልም? መውሊድ በቃል ስለሚሉ ነው። ተመልከት ምን ያክል እሳቸው እንኳን አይባ አድርገው እንደዚህ እኛኮ ወጣቶቻችን እንደው ከአነሆ ሐላል አድርገው ያዙት። በቃ ሲሰፋ ነገሩ እንደ ሐላል ሆነ ለመድ በቃ መከልከልን ፈራ። አሁን ተመልከት ይሄንኛውን ይበቃል ክልክል ነው የምትል ከሆነ ፎቶግራፍ እንድትፈቅዳለን። ስለዚህ አደራችሁን ጠንቀቅ ነው ኢንሻአላህ። እና ይሄ በጣም ብዛትም ስላለበት ደግሞ አትጨቃጭቁ፣ አትኻለፉ፣ አትኻለፉ፣ አትጨቃጭቁም በዚህ ፎቶግራፍ ይቻላል ወይ አይቻልም ወይ አይቻልም ይቻላል። ዑለማ ሁሉ ዑለማ ሁሉ ተጨቃጭቆበት አይቻልም የሚለው ራጅህ እንደሆነ ያለምንም ጭቅጭቅ ሳቢት ያለምን ያለምንም ኢላ ወላሂ እንደ ቢላ ኢለትን ወቢላ ዐይብን ወቢላ ነቅስን ወቢላ ወቢላ ሸክን ወቢላ ظን ወቢላ ወህም ፈሁዋ አይበቃም። PC background ላይ አታድርግ የማንንም ፎቶ የእናትህን የእህትህን የሚስትህን የአንተም አይፈቀድም አይቻልም። አይጥም ይሁን ጊንጥም ይሁን ሰውም ይሁን ዝንጀሮም ይሁን ጦጣ አይፈቀድም። ህይወት ያለው ነገር ሁሉ حرام وبالله العظيم ሐራም ሐራም ሐራም ሐራም። አምስት ቡኻሪና የሙስሊም ሐዲስ ተነግሮ እኛ የምንረክስ ከሆነ እኔ ምን አይነት ነገር እንጠብቃለን? አምስት የቡኻሪና የሙስሊም ሐዲስ ካለ ሌላ ኢዝን የትርሚዚ የብን ብታመጣ ለምንም ውስጥ አይደርስም። ምን ጠንቅቋል። እና ኡሰይሚን ይበቃል ብለዋል የሚል የሰማሁት ነገር አለ። ወላሂ ኡሰይሚን ቀውሉል ሙፊድ መጨረሻ አካባቢ ኪታቡ ተውሂድ አስተፋዊል የሚለውን አንብቡላችሁ፣ እሱን አንብቡላችሁ። በግልጽ ነው ያስቀመጠው፣ ክልክል ነው። በግልጽ አስቀምጠውታል፣ ክልክል ነው። አንተ ዛፍ ላይ ተካልፈዋል። ይገርማል። ዛፍ ህይወት አለው የለው? በዚህ ተካልፈዋል ዑለማዎች መካከል። የሰው ልጅ አንደኛ የሰው ልጅ ፎቶግራፍ የሚከለከለው ስለሚመለክ ብቻ አይደለም። እኔ እናንተ ማንም ላይ ያመልክ የሚችል ግን ምን አለ ሙዳሃተን ሊኸልቅላህ የአላህን ፍጡር ማመሳሰል ነው። ማመሳሰል ከተባለ በስከችም ይሁን በፎቶግራፍ በፈጣኑም ይሁን በዲጂታል ካሜራም ይሁን በምንም ይሁን አይቻልም። እኔ በጣም የምፈራው የምርቃቱ እለት ነው። ወላሂ በጣም በጣም በጣም የሚያስፈራ ወላሂ አደራችን እንደው ጅሲ ልጆች ወላሂ ተጠንቀቁ። እዚህ ላይ እንኳን ለውጥ እናምጣ። በጥቃቅን ነገር ደግሞ አትፋለፉ። ፎቶግራፍ ይቻላል አይቻልም ብዙ አጨቃጭቋል፣ ያጨቃጭቃሉ። ቢያንስ አንድ ነገር ምን እንዳለ ታውቃላችሁ? እኛ ላለመጨቃጨቅ ብናደርግ ይሄ ነገር ለኛ ለሙስሊሞች ጥቅም አለው ወይንስ ጥቅም የለውን የሚለውን ታመጣና የሚያጨቃጨቅ ከሆነ መተውና አለመጨቃጨቁ ይቀደማል። አድርገህ ከምትጨቃጨቅ ጥቅም የለውም። አንተ ፎቶውን ተጠቅመህ ፎቶውን አምጥተህ ተጠቅመህ ጭቅጭቅ ተፈጥሮ ለኢስላሙ አስተዋጽኦ የለውም አይደል? ጭቅጭቁ ለኢስላሙ አስተዋጽኦ የለውም። ብትተው ግን አስተዋጽኦ አለው። ምን አለ? ፍቅር፣ አለመጨቃጨቅ አለ። አድርገህ ከምትጨቃጨቅና ከሚሻክር ትተኸው አለመሻከር፣ በቃ መሸነፍ አለ። ምን የተነሳ ነገር አለ መሰላችሁ? ሁለቱ ወንድማማቾች መካከል በሶላት ተራህ ተጣልቷል። በሶላት ተራህ መካከል 11 እንስገድ አይደለም 23 11 23 11 23 ስለዚህ ምን ማድረግ አለባችሁ? በቃ ወይ ከፈለጋችሁ 11 አንድ ወይ ሁለታችሁ ሀያ ሶስት እንጂ ይሄ ይሁን ይሄ ይሁን ሌላ ብስ ስለምን ትገባለህ? ሁለቱም አለ ምን ችግር የለው ምን ችግር የለው። ስለዚህ ጭቅጭቅ ላለመፍጠር አትጨቃጨቁ። ዋቢያ ነው፣ ግልጽ ነው። አንብቡት። ሰሚንም የተለያየ ምሳሌዎች ተጽፈዋል በዚህ ዙሪያ ላይ ኢንሻአላህ እና ሞባይልን ቆጠብ አድርግ ቆጠብ አትሙሉት በፎቶግራፍ አሁን ምን አለ መሰለ እንደዚህ አይነት ችግር ውስጥ የሚፈትህና ያለሱ መኖር ያንተን ህሉና ጥያቄ ምልክት ውስጥ ትምህርትህን የሚያስገባ ነገር እኮ ትጠቀማለህ። ለምሳሌ ምን ካርድ እንጠቀማለን። እስከች ራሱ እነሱ ሊታዘዙ ይችላሉ። ያለዚህ አደጋ ውስጥ የሚገቡ ከሆነ መጀመሪያ ትምህርቱ እኮ ዑለማዎች ጥቅምና ጉዳቱን አይተው ነው አይደል ትምህርት የተፈቀደልን። እክላት አለ። ትምህርት ብንተው የሚመጣው አደጋና ትምህርቱን ብንማር የሚመጣውን አደጋ አወዳደው ፈቀዱልን። አሁን ግን አንተ እኛ የሚከለከለው ምን አይነት ነገር መሰለ እነሱ ይሄ ችግር የለም እዚህ ግን ጉዳት ሊያመጣ ይችላል አይችልም የሚለው ነገር ላይ ብቻ ነው የምትመለከተው። ያማ የግድ መጠቀም አለበት። ያለሱ አደጋ ውስጥ የሚገቡ ከሆነ ትምህርታቸው አደጋ ውስጥ የሚገባ ከሆነ ማለት ነው። ተግባባን ትምህርታቸው አደጋ ውስጥ የሚገባ ከሆነ መጀመሪያ ትምህርቱ ራሱ ፈትዋ የተሰጠው ምኑ ታይቶ ነው? ጥቅምና ጉዳቱ ታይቶ ነው። ስለዚህ እዛም ይሄንን ነገር ቢተው ልጆች ትምህርታቸው ላይ ሊጎዱ ይችላሉ የሚባል ነገር ካለ ታደርገዋለህ እንጂ جواز ሆኖ አይደለም፣ በቂ ሆኖ አይደለም። even የመታወቂያው እኮ ሐላል ሆኖልን አይደለም የምናደርገው። መጀመሪያ ተሱር ክልክል ነው። ግን አንተ ምግብ የምትበላው ስታጣ ምን ይፈቀዳል? በክት ይበቃል። ስለዚህ ለዚህ ብሎ ኡሰይሚንና ፈውዛን መካከል ያለች ልዩነት ይችላል። አፍለን ይበቃል። ለዚህ ለዚህ ይበቃል አሉ። አይ በችግር ነው የበቃው። ይሄ ቃላት ጫውታን ምን ማለት ኺላፍ የማይባል መካከላቸው ያለው ማለት ነው። እኔ ተናግሬያለሁ። ለጓደኛም መስጠት፣ ማስታወሻም ማስቀመጥ፣ የሆነ ነገር ፎቶግራፉ ይቅርባችሁ። አሁን አነሲሐ በቃ እንደ ነሲሐ የምነግራችሁ ነገር ታውት ይቅር። ለሰው ማስታወሻ የሚሆን ለጓደኛ አስየመን በተለይ ሴት ሰጠች ማለት አንድ ቀን ወላህ አጋጥሟት ኒቃብ ትለብሳለች ይችላል። ፎቶግራፏን ዛሬ ገጽ አድርገው ነገ ላይ ይቺ ኸዲጃ እኮ ትባላለች፣ አዲስ አበባ ነው። አሁን ሶስት ልጅ ወልዳለች፣ አግብታ በ2005 የተመረቀች በ2004 የተመረቀች እዚህ የሆነ የሆኑ ሰዎች እያዩ አቤት አፍንጫዋ ምኗ ምኗ አሁን እየለቀሙ ነው ያሉ። ይህን ነገር ሰውን ሁሉ ወንጀል ውስጥ ነው የምትከተው፣ ወላሂ ወንጀል ውስጥ ነው የምትከተው። እንደዚህ ነው እንደዚህ የሴት ልጅ በተለይ ሆነ ሰው እጅ መግባት የለበትም። ሲየማ ሴቶች የመመክራችሁ ነገር ወላሂ በፎቶግራፋችሁ አስማት ይሰራበታል። ወላሂ ሲህር ይሰራበታል። ይህን በጣም ጥንቃቄ አድርጉ። ማንም ሰው እጅ አይግባ አይውጣ። በቃ ከጃቸው ተጠንቀቁ። ለምንም አይነት መልኩ ለማስታወሻ ለምን ለምን የሚባል ነገር ወላሂ ተአደቡ ሰላይቱ ዋጅብ ለሆነ ያለሱ እንጂ መኖር የማንችልበት ነገር ብቻ መሆን አለበት የምንጠቀመው ይህንን ነገር ካላስ አደጋ ላይ ልወድቅ እችላለሁ ለምንለው ነገር ምክንያቱም የበቃልን በችግር ነው። አፍሉ በቅቶ አይደለም የተጠቀምነውና አራት አምስት የቡኻሪና ሙስሊም ሐዲስ ሙተፈቅ አለይሂ አሸድ መሆኑ ደግሞ ተነግሮናል። أشد العذاب يوم القيامة هو እሺ واتفقا على حديثها في قصة أنبجانية أبي جهم واتفقا ተስማምተዋል። على حديثها በሐዲሱ ላይ ተስማምተዋል። في قصة أنبجانية أبي جهم በአቡ ጀህም አንቢጃንያ ላይ በዚህ ገጽታ ላይ ተናግረዋል፣ እትፋቅም አድርገዋል። ምን وفيه እዛች ሐዲስ ውስጥ ምን የሚላለ فإنها ይቺ አንቢጃንየቱ አቢ ጀህማሉ ነቢዩ عليه الصلاة والسلام አልሃትኒ አማለለችኝ አሉ። አንሶላቲ ከሶላቴ አዘናጋችኝ አሉ። አንቢጃንያ አባጀህም አህዳ ኢለ ነቢ ሰለላሁ ዐለይሂ ወሰለም ከሚሶተን የሆነ ፎጣ ላከላቸው ይህ ማለት ነው። የሆነ ፎጣ ላከላቸውና አይተው በረቀ ዳአዕላም ብዙ ሽጉርጉር የሆነ ማለት ነው። ሽጉርጉር የሆነ ፎጣ ላከላቸው ለነብዩ ሀዲያ ፈሶላቲ ነብዩ ሰገዱባት። ፈነበረ ኢላ አዕላሚሃ መስመሮቿን እያዩ አበባውን ምኑን እያዩ በጣም ማርኳቸዋል ሶላቱ። ፈለመን ፈረሰ ቃል ልክ ሶላቱን ሲያጠናቅቁ እንዳሉ اذهبوا ይዛችሁ ሂዱ بخميصتي هذه ይችን ፎጣ ኢላ አቢ ጀህም ለአቡ ጀህም ስጧል አድርሱልኝ ፎቶግራፍ አይደለም ያለበት ምንድን ያለበት أعلام ነው። ዝም ብሎ መስመር አበቦች ምናምን በቃ መስመሩ በጣም ይማርካል። አልሃትኒ ፊ ሶላቲ ወእቱኒ ቢአንቢጃንየት ሌላ አንቢጃን ያምጡልኛል። ለምን ይሄን ሊቀይሩ ቻሉ? መጀመሪያ ምንድን ላከላቸው? ስጦታ ፎጣ፣ ምን ያለበት ዥጉርጉር የሆነ ፎጣ፣ በጣም የሚያምር ማለት ነው። ያንን ሲልክላቸው ሰገዱና ሲያዩት አም ሶላት ውስጥ አማለለቻቸው። አአ አነሱና ከሶላቱ በኋላ እንቃጭ ለአቡጃኒያ ስጡና አንቢጃንያ ሌላ መስመር ምናምን የሌለበት ላክልኝ በሉ። ለምን ስጦታዬን መለሱ ብሎ ቅር እንዳይለው ይቀይርልኝ አሉ። ምን የሌለበትን መስመር ዝጉርጉር ያልሆነ ሌላ ወጥ አንድ ከለር የሆነውን ይላክልኝ አሉ ነብዩ አለይሂ ሰላቱ ወሰላም። ምክንያቱም ስጦታ ነው የሰጣቸው። ይሄንን እንካ ብለው ቢመልሱለት ይቀየማል። በቃ ይሄንን ውሰድና ሌላ ፎቶ ምን እንትን የሌለበትን መስመር ምናምን የሌለበትን ላክልኝ አሉ ነብዩ አለይሂ ሰላቱ ወሰላም። يدل الخميسة بجنية لأن لا ينكسر قلب أبي جهم لرد هديته فإنها يشي أعلام ያለባት የአባ ጀህም እንትን ፎጣ አልሃትኒ አዘናጋችኝ አንሶላቴ ከሶላቴ ከሶላቴ አዘናጋችኝ። ስለዚህ ምን አምጡልኝ አሉ? አምቢጃንያውን አምጡልኝ አሉ። አምቢጃንያ ምንድነው አልኳቸው? አምቢጃንያው የዛው የፎጥ አይነት ነው፣ ግን ምን ምን የለውም መስመር ዝጉርጉር ነገር አይደለም ማለት ነው። የሚያማልን ነገር አልነበረበትም እና ገባችኋል? እዚህ ላይ ነው ዑለማዎች የሚያወጡት ነገር አለ። ይሄ አምቢጃንያው ወጥ ከለር ነው። አንድ ወጥ ከለር ብቻ ነው ያለው። ዝጉርጉር የለበትም፣ አያማልንም። ነብዩ የመለሷት ፎጣ ግን ምን አለበት? ዝጉርጉር ምናምን ነገር አለበት። ስለዚህ ዝጉርጉር ነገር ላይ ከመስገድ አንድ ወጥ ከለር የመስጊድ ምንጣፍ እንደዛ ቢሆን አውላ ነው ይላል። እንዳያዘና አንዳንዱ እኮ ግመል ፎቶ ያለበት ምናምን ነገር አለ። وفي فإنها الحاتني عن صلاة وعن جابر بن سمورة رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام إلى ነብዩ አለይሂ ሰላቱ ወሰላም ለየንተሂየነ ወላሂ መከልከል አለበት አሉ። ለየንተሂየነ ላሙ ላመል ጀዋብ ይባላል። ኑኑ ኑነ ተውኪድ ለየንተሂየነ ወላሂ መከልከል አለበት። አቅዋሙን ሰዎች መከልከል አለባቸው። የርፈዑነ አብሳረሁም አይናቸውን የሚያነሱ የሆነ ኢለ ሰማይ ወደ ሰማይ አይናቸውን የሚያነሱ ፊሶላት ሶላት ውስጥ ሆነው ወደ ሰማይ አይናቸውን የሚያነሱ ሰዎች ይቆጠቡ አሉ ነብዩ አለይሂ ሰላቱ ወሰላም። አው ተርጅዑ ኢለይህም ወይ አይናቸው አይመለስም መከልከል አለባቸው። ይሄ ወደ ሰማይ አይናቸውን ማንሳት ሶላት ውስጥ ያሉ ሰዎች ይቆጠቡ። ለየንተሄነ ወላሂ መቆጠብ አለባቸው። አቅዋሙን ሰዎች የርፈዑነ አብሳረሁም እይታቸውን የሚያነሱ አይናቸውን የለሰማ ወደ ሰማይ የሚመለከቱ ሶላት ሶላት ውስጥ ነው። አው ተርጅዑ ኢለይህም ወይ አይናቸው ጭራሽ ላትመለሳሉ ነቢዩ ዓለይሂ ሰላቱ ወሰላም ወይ አትመለስም አትመለስ አይደለም ትግማን አይደለም አውላ ላ ኢለይህም ወይ አትመለስላቸውም አሉ። ስለዚህ ምን ይላሉ ዑለማዎች ፈከም ሚን ሙሰልን ረፈዐ በሰረሁ ለሰማ ስንትና ስንት ሰጋጅ አለ አይኑን ወደ ሰማይ ተመልክቶ ወላኪን አይኑ ተመልሳለች፣ ምንም ችግር አላጋጠመው እንዳትሉ ይላሉ ዑለማዎች። ይህን እንዳትሉ አንድ ነገር አለ ለአለሁ ለአለሁ ይህ ነብዩ አለይሂ ሰላቱ ወሰለም የተናገሙትና የተመኙት ነገር የተናገሩት ነገር ነብዩ አለይሂ ሰላቱ ወሰለም አይናቸው አትመለስም ያሉት ለመቼ ሆኖ ሊሆን ይችላል? ይማዕነ ዱዓ ይሆናል። ይማዕነ ዱዓ ይሆናል። አይኑ አትመለስም ማለት እኮ ይማዕነ ዱዓ ይሆናል። እዛ ነትጃ ይሆን ይችላል። ስለዚህ ለምን ተቀምጦ ሊሆን ይችላል? ለዛኛው ዓለም ቅጣቱ ተቀምጦ ሊሆን ይችላል፣ አይታወቅም። አንድ ወይም ደግሞ ምን አሉ? ለአለሁ የዛሂሩ አይን ላይወገድ ይችላል። ምን እንዳይ አይኑ አይወገድም ከአይኑ የተፈለገው ነገር ግን ሊወገድ ይችላል። ሐቅን እንዳያይ የሆነ ወደ መሐረማት አይኑ እንዲሄድ ይደረግ ይሆናል። ይሄ ቅጣት ሊመጣ ይችላል። ምን እንደው ለአለሁ ሆል አክሰር ይሄ ሊሆን ይችላል። ብዙ ጊዜ አይናችን ወደ ሙሐረማት ይሯሯጣል። ለአለሁ የዚህ ሶላት ላይ አይናችንን ወደ ሰማይ የምናነሳው ነገር ውጤት ሊሆን ይችላል። ዑለማዎች የተለያየ ትንታኔ ሰጥተዋል። ወለሁ አን አይሻ ረዲየላሁ ተዓላ አንሃ ቃለት አይሻ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም የቁል ነብዩ ሲሉ ሰምቻለሁ። ላ ሶላተ ሶላት ብሎ ነገር የለም ቢሐድረት ጧዓም ምግብ በቀረበበት ቦታ ወላሁ አሁንም ሰውየው ይዳፊዑል አኽበታን ሁለት ቆሻሾች በጣም አጨናንቀውት ሶላት ብሎ ነገር የለም ብለዋል ነብዩ አለይሂ ሰላቱ ላ ሶላተ ሶላት የለውም ለማን ቢሐድረት ጧዓም ምግብ በቀረበበት ቦታ ሶላት የለም። ሰውየው ምግቡ የሚያስፈልገው ከሆነ ምግብ በቀረበበት ቦታ ሶላት ብሎ ነገር የለም፣ ተቀባይነት የለውም ነው የሚያስበው። ሶላት ብሎ ነገር የለም። ቢሐድረት ጧም ምግብ አለበት ቦታ ምግብ ቀረበበት ቦታ ቅድም እዛ ቀርተነዋል አይደል? የሱ ተመሳሳይ ነው። ወላሁ አሁንም ሰውየው ሶላት የለውም። ይዳፊዑ ላክበታል ሁለት ቆሻሻዎች ወጥረውት እገራና ሽንት ማለት ነው። ምክንያቱም ምን ያሳጣልና ነው ኹሹዕ ያሳጣል፣ ኹሹዕ ያሳጣል፣ ይወተውታል፣ በጣም ይወተውታል። እንዳውም ሶላቱ ሊበላሽ ይችላል አይችልም? በምግቡ አሳልፈናል። ዛሂርያዎች ምን ብለዋል? ሶላት ተቀባይነት የለውም ያሉ ምግብ ባለበት ቦታ ሶላት የለም የሚለውን አይተው አይ ምግብ ባለበት ቦታ ሶላት የለም ማለት ካሚል አይሆንም ማለት ነው ያሉት ጅምሁር አልዑለማ ጅምሁር አልዑለማ ሶላቱ የተሟላ አይሆንም ማለት እንጂ አስሉ ይበላሻል ማለት አይደለም ብለዋል። ላሁል አስፋ አለው አቅረብ ይሄ ሶላቱ ይበላሻል ከመ ወላሁ ይዳፊዑል አክበሳን ሁለት ቆሻሻዎች አጨናንቀውትና ወጥረውትም ሶላቱ ተቀባይነት የለውም አሉ። አሁንም ጭራሽ ሶላቱ ይበላሻል ነው ይበላሽም ነው የራሱ የሆነ ልዩነት ይኖረዋል። በጣም ወጥሮ ቶሎ ቶሎ እያፈጠነ ከሆነ ሽንት ቤት ለመግባት ፈራኢዱን ጡመኢናውን ምኑን የሚያጓድል ከሆነ ሶላቱ ይበላሻል። ያ ከሆነ ሶላት ተቀባይነት የለውም። ግን እየተወሰወሰ እንደምንም ብሎ ፈርዱን አሟልቶ ከሰገደ ሶላቱ ምን ሆኗል? ካሚል አይደለም፣ ግን ሶላቱ አይበላሽም፣ ቀባይነት ተግባባን? አይሰማችሁም? እሺ ሶላቱ ካሚል አይሆንም ማለት ነው። ሶላቱ ይበላሻል ሙሉ በሙሉ ላይሆን ይችላል። ቃለት ዛሂርያ እነ ሶላተሁ ባጢል ሶላቱ ይበላሻል ነው ያሉት። ምግብ ቀረበ፣ ሰውየው ምግብ አስፈልጎት ከሆነ ምግብ ከቀረበ አለል ኢጥላቅ አይደለም። ምግብ አለበት ቦታ ሶላት አይቻልም ማለት አይደለም። እሺ ወአን አቢ ሁረይራ ረዲየላሁ ተዓላ አንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ቃል እንዲህ ብለዋል። ምን አሉ? አተታኡቡ ማዛጋት አሉ ሚነ ሸይጣን ከሸይጣን የመጣ ነው ይላሉ። ከሸይጣን ነው ማዛጋት የሸይጣን ነው። ፈኢዛ ተሳአበ አሐዱኩም አንዳችሁ ካዛጋ ፈሊቅዚም ዋጥ ያድርገው መስተጣአ የቻለውን ያክል ከንፈሩንና ጥርሱን ለመዝጋት ይሞክር። ያዛጋው ማለት ነው ሚነ ሸይጣን ስለሆነ ይሄ የሸይጣንን እንትን ከሸይጣን ስለሆነ ማለት አንደኛ የድካም የመሰልቸት የመጫጫን የድብርት የዚህ ምልክት ነው አይደል? ይሄን ደግሞ የሚያመጣው ሰይጣን ነው። ሶላት ውስጥ ስትገባ ሊያዘናጋ ከሶላት ውስጥ ያላዘጋነውን ልክ ኢህራሙን ካረምን በኋላ ይበዛል። በጣም አለ ሸይጣን ይመጣል። አንድ ያለ ሁለተኛ አው የድኹሉ ሸይጣን ሸይጣን ሊገባ ያንተናፍ እየለጠጠ ነው ይገባል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ምን ያድርግ? ጥርሱን ይንከተው ወይም ደግሞ ይጫጫን እና ይዘው ያን ካልቻለ ምን ያድርግ? እጁን ያስቀምጥ ብለዋል። ተሳኡ ምንድነው ተሳኡ? ምን ሸይጣን ምን ማለት ነው? ስለዚህ ፈሊቅዚም ዋጭ ያድርገው ይጫ ነው ዋጥ ያድርግና መስተጣ የቻለውን ያክል ካልቻለ እጅን ያስቀምጥ ፈለባ እየደሁም ይላል አላፊ አፉ ላይ እጅን ያስቀምጥ ካልቻለ ምጥወጠ ነው ከሆነ ረዋሁ ሙስሊም ሙስሊም ዘግቦታል ትርሚዚዩ ወዛደ ፊ ሶላት ሶላት ውስጥ የሚል አለ ሶላት ውስጥ ብለው ቀይድ አስቀምጠዋል ያ ከሆነ እንደዚህ መሆን አለበት ይላሉ ፉቃሃዎች ይሄ አረብያው አላህ ነው የሚለው አሊፍ ሁለት ሰላምና ሀ እንደዚህ አድርግ ነው አላህ የሚለውን ሲመለከት ሸይጣን ይሸሻል። አድርገዋል። ለሩጁን ያስቀምጥ ነው የተባለው። እነሱ ይሄንን ተፈላፍለው ያገኙት ነገር ነው። ይሄ እንደዚህ ያደርጉት አላህ ይሆናል። ይሄ አሊፍ ነው። እነዚህ ሁለቱ ላምናቸው ይሄ ሀ አላህ ነው። ከእናንተ በኩል ሲነበብ ማለት ነው። ከኔ በኩል የተገለበጠ አረብያ፣ እናንተ ግን ትክክል ነው። ስለዚህ ግራችን ልክ ነው። ከዚህ በመነሳት ሶላት ውስጥ ማንኛውም እኛን የሚያማልል ነገር ወይንም መጥፎ ነገር መቃጨት የለብንም። ምንን ይመስል ለምሳሌ ጋሻ ምናምን እሳት መቅጣጨት የለብንም፣ ክልክል ነው። ሱራ ክልክል ነው። ኪንድል የመሳሰለ ነገር ፊት ማስቀመጥ ክልክል ነው። እነዚህ እነዚህም ማለት ነው እኛን የሚወሰውስ ነገር ማንኛውም የሚወሰውስ ሀታ ኢማሙ አህመድ ምን እንዳሉ ታውቃላችሁ? ታቢዕዮችና ሰሐቢዮች ቁርአን እንኳን ፊት ለፊት ማስቀመጥ ይከለክሉ ነበር። ኪታብ ይዛችሁ ከሆነ ኪታቡን እንዲነበብ አድርጋችሁ አታስቀምጡት። ሞባይል እንደዚህ screen ኑን አስቀምጠ ሲደወል እንዳይወሰውስ አታስቀምጥ፣ ገልብጠው። ወስወሳ የምትፈጥር ነገር ሁሉ ጥንቃቄ ማለት ተባባናል። ቁርአንን ሰሐቢዮችና ታቢዕዮች ቁርአንን ፊት ለፊታቸው ማስቀመጥ እንትን ይሉ ነበር፣ ይቃወሙ ነበር። ለምን ቁርአኑን ከሪም የሚለውን ታነባለህ ሶላት ነገር አለ ይመጣል ስለዚህ አሁን አቂደቱል ወስፍያ ይዛችሁ ወይንም ደግሞ እንትን ይዛችሁ ስትመጡ ጽሁፍ በሌለበት በኩል ይዛችሁ ያጥሩ። ደብተርም ካለ ፎቶግራፍ ያለበት ደብተር መጀመሪያ አትግዙት፣ አትግዙት እንደ ሐላል ፎቶግራፍ እና ሮናልዶ ያለበትን አትግዙት። እሺ አትግዙ። ከገዛችሁትም ደግሞ ሶላት ስትመጡ ገልብጡት። ቢያንስ ቢያንስ መላኢካ አይመጣልን አይመጣልን። ሌላውን ነገር ብንተው እንኳን መላእካ መላእካ ማጣት ማለት ረህማ ማጣት ማለት ያ ማጣት ማለት ትልቅ ጦስ ነው። ያንን ነገር ቤትም ላይ መለጠፍ ክልክል ነው። እዚህ ምን አይነት ጥያቄ ጠይቀዋል? ቁርአን የቁርአን አያን ቤት ላይ ማንጠልጠል ይሄ በጣም ክልክል ነው። ቁርአንን ለመቅራትና ለየቱ አያት ለየደበሩ ነው የሚለው ቁርአንን እየቀሩ እንዳስተነትኑት እንጂ ለቤት ጌጥ አይደለም ቁርአን የመጣው ክልክል ነው። የቁርአን አያን እዚህ ላይ መስቀል ክልክል ነው የሚሆነው። ወላሂ በጣም ይከለክላሉ። የእንትና ኪታብ አለላችሁ ሪሳላ ጀሚል ጀሚል ዚኑ የጻፉት አሪሳለቱ ኡላ ወሪሳለቱ ሳኒ አንብቡት እሱ አረብያ የሚገባችሁ ልጆች በደንብ አድርጎ ጽፎታል በዚህ ዙሪያ ላይ ጌጣጌጥ በአሁኑ ሰዓት ነጋዴዎች ናቸው። እኛ እኮ አናውቀውም። ነጋዴዎች የሚቀርጹ የሰዓት ማደሻ ምን ማደሻ ያላቸው እንደዚህ ቅርጻ ቅርጽ የሚሰሩ የቤት ጌጣጌጥን የሚሰሩ ሰዎች የቁርአን የቁርአናውን ጠላልፈው በሰው ምስል ራሱ የሚሰራለ ያ ሱብሃንአላህ ያ ሁለት ጀብል ሐራም ነው የሚሆነው ወላሂ ቁርአኑን የቁርአን አያውን አያተል ኩርሲይን ተሸሁድ የሚቀራ ሰው አድርገው የሚስሉታል የቁርአን አያውን ሀዳ ተላው ይሄ በቁርአን እኮ ጫወታ ነው ወላሂ ዑለማዎች በጣም ነው የተቆጡት እዚህ ላይ። ይሄን የሚሰሩት ሰዎች መጀመሪያ ዑለማዎች አይደሉም፣ ቅርጻ ቅርጽ የሚሰሩ ሰዎች ናቸው። አያውቁም ስለ ዲኑ። ገበያቸው እንዲደራ ነው፣ ለንግድ ነው። በቃ ለንግድ የመጣውን ነገር እኛ እንደዚህ መጠቀም የለብንም። የአል አስማኡ ለምሳሌ አስማኡ ሲፋቶች ካሉ እዚህ ላይ ተለጥፋቸዋል ለመሸምደድ ከተፈለገ። የቁርአን አያ ግን ቁርአን ጌጥ አይሆንም፣ የቤት ጌጥ አይደረግም፣ የቤት ጌጥ አይደረግም። ቁርአን ይቀራል እንጂ የቤት ጌጥ አይደረግም። ሪሳላ አለላችሁ እዛም ብዙ ብያቸዋለሁ መስጊድ ይስላል ምን አለ ነው እንካ ጥያቄ አለ? አይ አለኝ አለኝ ሰዓት ሄዶ ሂዶ ክልክል እኮ ነው እሱም ባቡ አልመሳጅድ ባቡ አልመሳጅድ በመስጂዶች ዙሪያ እንመለከታለን። ባቡ አልመሳጅድ ስለ አን አይሸተ ረዲየላሁ ተዓላ አንሃ ቃለት አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከልክለዋል አዘዋል ነብዩ ዐለይሂ ሰላቱ ወሰላም ቢበናኢል መሳጅድ መስጊዶች እንዲገነቡ አዘዋል ነብዩ ዐለይሂ ሰላቱ ወሰላም ፊዱሪ መንደሮች ውስጥ ሰፈሮች ውስጥ መስጊዶች እንዲገነቡ ነብዩ ዐለይሂ ሰላቱ ወሰላም አዘዋል ትላለች። في الدور የሚለውን ምን ይሉታል ሙሐዲሶች? في الدور ማለት እቤት ብለዋል። እቤት ከሆነ በየቤቱ መስጊድ ያስመስላል። في الدور ያለው እቤት እቤት ማለት አይደለም። ፊዱር አይፍልቀሪያ ከከተሞች መንደር መንደር መካከል ላይ ጀማ እንዲበዛ በየመንደሩ ነው መባል ያለበት ሲዱ ሲዱ እንጂ የቤት እንትን አይደለም ቤት አይደለም አንዳንድ በእያንዳንዱ ቤት መስጊድ ይሰራ ማለት አይደለም አመረ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘዋል ቢቢና አልመሳጅድ መስጊዶች እንዲገነቡ ፊዱር መንደሮች ሰፈሮች መካከል ወአን ቱነዘፈ እንድትጸዳም አዘዋል ወቱጠየበ እንድትሸፈት ማለት ነው በጥሩ ጥሩ መዓዛ እንዲኖራት ማድረግ በዚህም አዘዋል ለምን የአላህ ስም የሚወሳበት ቦታ ነው ጽድት ያለ ነው መሆን ያለበት ሀታ ራሱ ካልስ ለብሶ ማሰቃየት ቦታው ላይ ወላሂ ክልክል ነው። በጣም ክልክል ነገር ነው የምንሰራው ማለት ነው። ከዚህ የምንወስደው ነገር ይሄ ካልስ አውጡ አውልቁ አላህን ፍሩ እየተባለ ይለቀሳል። ያንን ጥስን የምንገባበት ጊዜ አለ። መጀመሪያ ማስታወስ ያለብን ይሄን ነው። ነብዩ አለይሂ ሰላቱ ወሰላም አመረ አንቱነዘህ መስጊዶች እንዲጸዱ ከቆሻሻ ወቱጠየብ ሌላ ሽታ መዓዛ እንዲደረግበት ቦታው ላይ የሆነ ነገር ማጨት ሰንደል ማጨት የሆነ ነገር መንፋት ቦታው ላይ እያመጡ ደስተኛ መሆን አለበት ውስጥ ላይ ሀታ ነብዩ አለይሂ ሰላቱ ወሰላም ቦታው ላይ ነጭ ሽንኩርት፣ ቀይ ሽንኩርትም ሆነ ሽምብራ የመሳሰሉትን የበላ ሰው ቦታው ላይ እንዳይሳተፍ ነው ያለው። لأن الملائكة تتأذى مما يتأذى منه ابن آدم የአደም ልጅ አደም ልጅ አዛ በሚያደርግ ነገር ሁሉ መላኢካዎችም አዛ ይደረጋሉ። መስጊድ ውስጥ ደግሞ መላኢካ አጀብ አለበት። እዛ ቦታ ላይ በጣም ጥንቃቄ መደረግ አለበት። በተለይ ስየማ ካልሲ አደራ አደራ መስጊዶች በዚህ ታዟል። ከዚህ ምን እንታዘዛለን? ወአን ተነዘፍ ተብሏል። መስጊድን ማጽዳት አለብን። መስጊድን ማጽዳት ሁላችንም ኃላፊነት ነው እንጂ መስጊዱን የሚካድሙ ሰዎች ወይም የተወሰኑ የመስጊዱ ዘበኛ ብቻ አይደለም መቆም ያለበት መስጊዱ ላይ አንተ ኃላፊነት ተሰምቶ በራስህ የሆነ ነገር አስተዋጽኦ አለ። ሁላችንም አስተዋጽኦ ብናደርግ በጣም ይገርም ስራ እንሰራለን ማለት ነው። ወትጠየብ ተጥይብን ማሽተት ማሽከት ዚያዳ ነው። መጀመሪያው መጀመሪያ ከነበረው ከኖርማል መስጊዱ ጭማሬ ጠረን ጥሩ መዓዛ እንዲኖረው ማድረግ ያም ደግሞ የተለያየ የሚሸት ነገር አምጥቶ ማጨስ ያ ማለት ነው። وأن تنظف وتطيب أزواج النبي عليه الصلاة والسلام رواه أحمد وأبو داود والترمذي وصححه إرساله حديث مرسل مبلغ ولكن الحديث صحيح صحيح حديث صحيح ነው በለ ነብዩ አለይሂ ሰላቱ ወሰላም ሙስሊም ላይ በተዘገበ ሐዲሳቸው ምን ብለዋል? መን በና መስጂደን ሊላህ በነላሁ ለሁ በይተን ፊል ጀና ጀነት ውስጥ አላህ ቤት ይገነባለታል ብለዋል። ይህም የሚቀሰቅሰን ለምንድን ነው? ለመስጊድ ግንባታ። ወደፊት ሀብታም ብዙ ሀብታም ይፈጠራል አይደል? ኢንሻአላህ በዛን ጊዜ መስጊድ መገንባት አሁን ላይ እንመኛለን። የሁሉም ምኞት ነው። የሰው ልጅ ሁሉ ጊዜ ይወለዳል። ታውቃላችሁ አይደል? ከብር በፊት ብር አልባ ሆኖና ብራም ሲሆን ማለት ነው። ብራም ሲሆን ድሮ ሰጣለሁ በቃ እኔ እንዳለ ገንዘቤን ሁሉ ለመስደታ ለመስጊድ ግንባታ ለምን ይላል። የዛለፍ ደግሞ የሆነ ነገር ይመጣል። ብዙ ነገር አለ። ኢንሻአላህ ይዳን ኢንሻአላህ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? قاتل الله اليهود አይሁዶችን አላህ ያጥፋቸው አሉ። እዚህ ቦታ ላይ ቂታል አለዕንም አላህ ይጋደላቸው ማለት ሳይሆን قاتل الله اليهود አይሁዶችን አላህ ከራህመቱ ያርቃቸው አሉ። እተኸዙ ይዘዋል ተጠቅመዋል። ቁቡራ አንቢያኢህም የነቢያቶቻቸውን መቃብር መሳጅደ የመስገጃ ማዕከል አድርገው ተጠቅመዋልና አሉ። ስለዚህ መቃብር አለበት ቦታ ላይ መስጊድ አይሰራም፣ ወይም መስጊድ ውስጥ መቃብር አይቀበርም። መቃብር አለበት ቦታ ላይ መስጊድ አይሰራም ወይም መስጊድ ውስጥ አይቀበርም። ነብዩ አለይሂ ሰላቱ ወሰላም ይችን የተናገሯት አንገብጋቢ በሆነ ታይም ላይ ነው የሞቱ ለማኑ ዚለ ቢረሱልላህ ነው ያለችው አይሻ። እንደውም ስትጀምር ሐዲሷል ነብዩ ላይ ጣረ መውት በመጣ ጊዜ በጣም ታመው ባሉበት ሰዓት መጨረሻ ላይ የተናገሯት ናት ብላለች አይሻ ረዲየላሁ ተዓላ አንሃ። ለምን እሳቸው መቃብር ላይ ቤት እንዳይሰራ ነው ለው ለም ይኽሻ ለኡብሪዘ ቀብሩ ባይፈራ ኖሮ ሰሃቦች ባይፈሩ ኖሮ የነብዩ መቃብር በቂ አልገርቀድ ይደረግ ነበር አለች። እዛው ቦታ ላይ ያስቀሩት ሌላ ነገር እንዳይፈጠር ነው። ሰው ሌሊት እየሄደ ምን እየሄደ ሊያመልከውና የሆነ ነገር ሊፈጠር ይችላልና ሐዲሱ متفق عليه ነው። ወዛ ደግሞ ሙስሊም ወነሷራ ነሷራዎች የሚል ሙስሊም ጨምሯል። ተጨማሪ ጥሩ information زيادة الثقة مقبولة የታማኝ ሰው ጭማሬ ተቀባይነት አለው። ሙስሊም ጨምሯል والنصارى ያለውን። ስለዚህ ነብዩ ምንድን አሉት? قاتل الله اليهود والنصارى በሙስሊም ዘገባ ቡኻሪ ላይ ደግሞ قاتل الله اليهود ብቻ ነው ውዛውት ነሷራ ማለት ነው። መቃብሩ መቃብሩ ምድር ጋር ቢስተካከል ጥሩ ነው። ሪኩን ሰውያ ወይ ደግሞ ትንሽ ከፍ ካለ ጎርፍ ይወስደዋል፣ አደጋ ይደርስበታል ከተባለ የተወሰነ ከፍ ይደረጋል። ቀብሮች ሁሉ እኩል መሆን አለባቸው። አንዱ ከፍ ሌላው ዝቅ ማለት የለበትም። ተስዋ ያለውን ዑለማዎች በሁለት ስለከፈሉት ነው። ኢላ ሰወይተሁ የሚለው እሱ እሱ ክልክል ክልክል እናየዋለን ሲባቢል ጀናዛ ወልኪታበቱ አለይህ ነፍሶል ሐዲስ ይመጣል ሀጂ ሁሴን ሀጂ ከማል ምናምን የሚባል ጽሁፍ አለ ጨረቃ እንትን መስጊድ ምናምን አይ ጨረቃ አንድ ኩባ ምናምን ነገር ክልክል ነው። ባይ ክልክል ነው። ኪታባ ስሙ መጻፍ ብቻ ራሱ ክልክል ነው። ድንጋው ላይ የተለያዩ ምልክቶች ማድረግ አይደለም፣ በጣም ክልክል ነው። ይሄ ولهما እናየዋለን። ነፍሰል ሐዲስ እናየዋለን። አብሽር ኪታብ ልጀናይ እመጣልናል ኢንሻአላህ ወለሁማ ምን ሐዲስ አኢሻ ረዲየላሁ ተዓላ አንሃ ከቡኻሪና ከሙስሊም የተዘገበ ነው። ካሉ ነበሩ إذا مات فيهم الرجل الصالح መልካም ሰው ከመካከላቸው ሲሞት አሉ ነብዩ عليه الصلاة والسلام በነው አላ ቀብሪ መቃብሩ ላይ ይገነባሉ መስጊደን መስጊድ ይገነቡበታል አሉ። አኢሻ ከነ ኡሙ ሰለማ ይዛ ነው። ኡሙ ሰለማ ናት ይህንን የዘገበችው ሐዲስ ነው። አኢሻ ከኡሙ ሰለማ ይዛ ለነብዩ ወይንም ደግሞ አኢሻ ነብዩ ሲናገሩ ሰምታን የነገረችን እንጂ የጥያቄውን የጠየቀችው ፊ ወደ እዚህ ሀበሻ ውስጥ የመጣችው ኡሙ ሰለማ ኡሙ ሐቢብ ኡሙ ሰለማ ናት። ኡሙ ሰለማ እኛ እኮ እዛ ሀበሻ ውስጥ የሆነች ከኒሳ ማርያም ማርያም ማርያም ቤተክርስቲያን ማለት የምትባል ከኒሳ ውስጥ ገብተን ስናይ እንዳለ ፎቶግራፍ ምናምን ነገር አለ ቤት ውስጥ አለቻቸው። ነቢዩን አለይሂ ሰላቱ ወሰላም ነቢዩ እንዲህ አሏል። ኡላኢኪ አሏት እነዚህማ እነዚህስማ ካኑ ናቸው ኢዛ ማተ በሞተ ጊዜ ፊህም እነሱ መካከል አረጁሉ ሷሊህ መልካም ሰው ጥሩ ኸይረኛ ሰው ሲሶድቅ የነበረ ያበላ የነበረ መልካም ሰው ሲሞት ጻድቅ የሚሉት ሰው ሲሞት በነው ይገነባሉ። አላ ቀብሪሂ በመቃብሩ ላይ መስጊደን የመስገጃ የቅዱስ ቦታ አድርገው ይገነቡለታል። ወፊህ እዛው ውስጥ ምን የሚላለ ኡላኢክ የሚላለ እዛው ሐዲስ ወፊህ ማለት ሐዲስ ውስጥ እቺ ተጨማሪ አለች ማለት ወፊህ ማለት እቤት ውስጥ አይደል ማለት አይደለም። ወፊህ እዛው ሐዲሱ ሌላ ተጨማሪ አለ ምን ኡላኢኪ እነዚህ ሰዎች አሏት ሽራሩል ኸልቅ አደገኛ ሰዎች ናቸው ሽራሩል ኸልቅ የውመል ቂያማ ዐንደላህ አደገኛ ቅጣት የሚጠብቃቸው መጥፎ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ መስጊድ መስጊድ መቃብር ላይ አይገነባም ወይንም ደግሞ መስጊድ ውስጥ መቃብር አይቀበርም፣ ክልክል ነው ማለት ነው። ምክንያቱም ወደ ዒባዳና ተውሂድን ወደ ማበላሸት ደረጃ የሚደርስ ስለሆነ የነብዩ የመጨረሻ ወስያቸው ናት። وعن ابي هريره رضي الله تعالى عنه قال بعث النبي صلى الله عليه وسلم ነብዩ ላኩ ኸይለን የሆነ ጦር ኃይል ማለት የተወሰኑ ፈረሰኞችን ማለት ነው። ኸይለን ፈረሰኞች ላኩ ነብዩ አለይሂ ሰላቱ ወሰለም ፈረሰኞች የላኩ እንትኑ ሌላችሁ እንዴ ስሙ ምን ከሚለው ነው ያወጣው? ምን ከሚለው ነው ያወጣው ስሙ? እኔ ላይ የለም የሰውዬ እ ሙከረም ምን ከሚለው ነው ያወጣው? الأنصاري الخزرجي شاعر رسول الله صلى الله عليه وسلم قال أبو عبيدة أجمعت العرب حسان بن ثابت وعن أبي هريرة رضي الله تعالى عنه قال بعث النبي صلى الله عليه وسلم خيلا ነብዩ አለይሂ ሰላቱ ወሰላም የተወሰኑ ፈረሰኞችን ላኩ። ፈረሰኞችን እስኪ በዚህ ሂዱ አስሱ አሏቸውና እንደ ወታደር ማለት ነው አሰሳ የተወሰኑ ሰዎችን ፈረሳ አስይዘው ላኳቸው። ፈጃአት እነዚህ ፈረሰኞች ይዘው መጡ። ቢረጁልን አንድ የሆነ ሰው ይዘው መጡ። ማርከው ፈረበጡ አሰሩ ቢሳሪየቲ ቢሳሪየቲን አንዷ ምሰሶ ላይ من سواري المسجد ከመስጂዱ ምሰሶች አንዱ ምሰሶ ላይ አሰሩ። <clears throat> ለሶስት ቀን ያክል ማለት ነው። አል ሐዲስ ሐዲሱ ይቀጥላል። ረጅም ታሪክ ነው። ማን ይሄ ሰውዬ ማን ነበር? ሱማመቱ እብኑ ኡሳል የሚባለው ማለት ነው። ሱማመቱ እብኑ ኡሳል ሱማመቱ እብኑ ኡሳል እሱን ነው ያሰሩት። ከዚህ በመነሳት ዑለማዎች የተለያየ ነገር አድርገዋል። በቦታው ላይ ለሶስት ቀን አሰሩትና መጨረሻ ላይ በየቀኑ እየመጡ ይጠይቁታል። እንዴት ነው ሱማማ ምን ይመስልሃል አሉ። ከየማማ በኩል የመጣ ነው። የማማ ማለት ዛሬዋ ሪያድ ማለት ነው። ከዛ አካባቢ የሚመጣ ነው። የየማማ መሪ ነበር፣ ንጉሷ ነበር በዛን ጊዜ እና ወደ ካዕባ እየመጣ ነው ሐጅ ለማድረግ በራሳቸው የዛን ጊዜ ሙሽርኩ ነው ራሳቸው እንትን ሐጅ ነበራቸው ሐጅ ስነ ስርዓት ያንን ሊያደርግ እንደመጣ ነው ድንገት መንገድ ላይ ያዝ የረሱሉን ሰሃቦችን ጨርሷል ከዛም በፊት ይዘው ማርከው አመጡና መስጊዱ ላይ አሰሩት እና እንዴት ነው ሲሉት እንቀተልተ ቀተልተ ዛደን ከገደልክ ደሜን የሚበቀል ሰው አለኝ። ካለቀክም ደግሞ አጥለቅ ዛከረኒ በጣም ቸርና ውለታህን መላሽ ይሆናለሁ ከለቀክኝ አላቸው። በማግስቱም ይሄን ነው። በማግስቱም ይሄን ነው። ሶስተኛው ላይ እስላምን አትቀበል አልቀበልም ማለት መጨረሻ ላይ ፍቱት አሉ። ተፈታ። ሂዶ ገላውን ታጥቦ መጥቶ እስላምን ተቀበለ። ይሄን ከኋላ ቀርተነዋል። ፈረበጡ ቢሳሪየት ሚን ሰዋሪል መስጂድ። ከዚህ ሐዲስ የምንወስደው ነው? ሙሽሪክ መስጂድ ውስጥ ሊገባ ችግር የለም። ሙሽሪክ መስጂድ ውስጥ ካፊር ቢገባ ችግር የለም። መስጂድ አልሐረም ውስጥ ተከልክለዋል። ፈላ ያቅረቡን አልመስጂድ አልሐራም ባዕደ አሚህም ሀዛ ያንኛው ሌላ ነው። እዚህ አንድ ክርስቲያን ቢመጣ ብንጋብዘው ቢገባ ችግር የለም፣ አይከለከልም። ለማስተማሪያ እንጠቀምበታለን፣ ችግር የለም ማለት ነው። ነጃሳ የለም፣ ነጃሳ አንነካውም የሚል ያቂን ከሆነ ነጃሳ አለብህ ወይ ምናምን አንጠይቅም። ዛሂር የምናየው ነገር ካለ ብቻ ነው። ተግባባን? አንደኛ ለምርኮኛ ካምፕም አድርገውታል። ሰዎች ቢያድሩም ክልክል እንደማይሆን መስጊድ ውስጥ ከዚህ እንወስዳለን። ዱዓ ከመወስዱለት وعنه رضي الله تعالى عنه أن عمر ቡና ምናምን አይ ወሬ ጋር የተያያዘ ነገር ዱነው የሆነ ወሬ ውስጥ ላይ ጫጫታ ራሱ ክልክል። መስጊዱ እንደ ትምህርት ቤት ወይንም መድረሳ እንዳይመስል እዛ ውስጥ ገብተው ቡና ለምሳሌ ቡና የሆነ ምግብ ብትሰጥ ችግር የለም። መስጊዱ ላይ እንትን እንዳይል ሆነ ትበላለህ፣ ችግር የለም፣ ክልክል አይሆንም። ግን ጫጫታ ክልክል ነው መስጊዱ። ስለዚህ ያ ስለምን ሁካታ መተራረብ ምናምን እኛ እኮ ቀውጢ ነው የምናደርገው። በጣም ልክ ነው የምንሰራው። መተራረብ ቀውጥ ቀውጢ ማለት ክልክል ነው በጣም لا ترفعوا أصواتكم حتى النبي عليه الصلاة والسلام ولو كان الحديث لأصل له ባይኖርም እንኳን ነብዩ عليه الصلاة والسلام አንዳሉት ነገር አለ ጀኒቡ መሳጅደኩም ስብያነኩም ወመጃኒነኩም ወረፍዕል አስዋት ብለዋል። ከመስጊድ ውስጥ ህፃናትን አርቁ፣ እብዶችንም ወደ መስጊድ አታምጡ፣ ድምጻቸውንም ቀንሱ፣ አስወግዱ ብለዋል። ወለው ካነ ለሐዲሱ ለአስለ ለሁ ባይኖረውም እንኳን ወላኪን ፊህ አለው መልእክት ድምፅ ማንሳት የሚባለው ነገር ነብዩ ራሱ የከለከሉት አለ። አቡበክርና ዑመርን ሲከራከሩ ተጠቀሙ። ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት وعنه رضي الله تعالى عنه أن أن عمر عمر عمر بن الخطاب مر بحسان بحسان አጠገብ አለፉ የንሹዱ ፊል መስጂድ መስጂድ ውስጥ ነሽዳ እየነሸደ ግጥም እየገጠመ ነበር ሐሳን ብኑ ሳቢት ማለት ነው ፈለሐበ ኢለይ ፈረቅ አድርጎ አየው ለሐብ ማለት በአይን ጫፍ መመልከት ነው ሙሉ በሙሉ ማየት ሳይሆን ለሐዝ ማለት በቁጣይ ገረፍ ማድረግ ማለት ነው። ፈላሐበና ነበረ ራአ ይሄ ይለያል። ፈላሐበ ማለት ገረፍ አደረጉት ባይናቸው በቁጣይ የጎሪጥ አቤት አማርኛ የጎሪጥ ታውቃላችሁ ሁላችሁ ጎሪጥ የጎሪጥ አልአንሳሪ ኸዝረጂ ሻዒር ረሱሉላህ ሰለላሁ ዐለይሂ ወሰለም ሐሳን ኢብኑ ሳቢት የነብዩ ዐለይሂ ሰላቱ ወሰላም ታላቁ ገጣሚያቸው ነው። ቃለ አቡ ዑበይዳ አቡ ዑበይዳ እንዲህ ይላል። አቡ ዑበይዳ ምን አለ? አጅማዓተል ዓረብ አረብ ሁሉ ስምምነት አለ አላ አነ አሽዓረ አህሊል መደሪ የምድር ገጣሚ እጅግ አረብ ሁሉ የተስማማበት ሁሉም በአንድነት ያጨበጨበለት ሰው ማን ነው? ሐሳን ብኑ ሳቢት ነው ይላል። ሐሳን ብኑ ሳቢት ነቢዩን ዓለይሂ ሰላቱ ወሰላም ቁረይሾችን ልስጀባቸው እንደ ያ ረሱለላህ አለ አአ እንዳትነካብኝ እኔንም ትመታኛለህ አብርሃም። ለምን ግጥም ማለት አንተ አረቦች እንደዚህ አንድ መጽሐፍ ሙሉ ከምትጽፍ ሁለት ግጥም ግጠምላቸው። በቃ አንድ ግጥም ጦርነት ተቀሰቀሳለች። አንድ ግጥም ወጣቱን ሁሉ ታመንነዋለች፣ ይገባል ጫካ። በጣም አርድ ነው ግጥም ማለት አረቦች በጣም ይቀሰቀሳቸዋል። ለዚህ ነው ይሄ ሰው በጦርነት ላይ ራሱ ትልቅ አስተዋጽኦ ነበረው። ከዛ ሙስሊሞችን ሙጃሂዲኖችን ሲሰድቡ እሱ ይከላከል ነበር። ፈህጁም ስደባቸው፣ ግጠም ይሉት ነበር። እንደውም ሩሃል አልቁድስ ማዕክ ጅብሪል ካንተ ጋር ነው ያግዝሃል፣ አይዞ ግጥም፣ ስደባቸው ይሉ ነበር በግጥሙ ማለት ነው። እና አህለል መደር ማለት ምድር ላይ ያለ ሰው ሁሉ ተስማምቷል ከአረብ ማለት ነው። እኛማ ይገባል። ሐሳን እብኑ ሳቢት በሐሳን እብኑ ሳቢት አሽዓር እንደሆነ እጅግ ግጥም ችሎታ እንዳለው እንደውም ቁረሾች ጋር ታጣምርና እኔንም ስለምትሰድበኝ ታዋሉ እንደ ጸጉር መዝዣ ወጣውታለሁ አላቸው። ችግር የለም ከሊጥ ውስጥ ጸጉር እንደሚመዘዝ በቃ እርስዎን ብቻ ነጥዬ ብቻ ሌሎችን መምታት እችላለሁ፣ ችግር የለም ማለት ነው። አቶ እና የሚገርም ገጣሚ ነው ሐሳን እብኑ ሳቢት ማተ ቀብለል አርበዒነ ፊ ኺላፈቲ አሊ ከአርባ በፊት ነው የሞተው ከአሊ ኸላፋነት በፊት ወቂለ ሰና ኸምሲን በሀምሳ ዓመተ ሂጅራ ነው የሞተው ወለሁ ሚአተ ወዕሽሩነ ሰና መቶ ሀያ ዓመት ተቀምጧል ምድር ላይ አሸ ሚንሃ ሲተተን ጃሂልያ ስልሳውን በጃሂልያ ከኢስላም በፊት ስልሳውን ኢስላም ውስጥ ነው ያሳለፉ መቶ ሀያ ሀብል ሀዲስኛ ሁለት ሰው ማለት ነው እና የንሹዱ ነሺዳ እየገጠመ እያለ ፊል መስጂድ መስጂድ ውስጥ ግጥሙን እየገጠመ ተላሐበ ኢለይ ዑመር ገረፍ አደረገ። የጎሪጥ አየው ተቆጣ ዑመር ፈቃል እንደ አለው ሐሳን ራሱ መለስ አደረገ። ቅር ይልሃል እንደ ቀድ ኩንቱ አንሽዱ ግጥሙን ገጥመው ነበር። ወፊህ እዚሁ መስጂድ ውስጥ መንሆ ሰው እያለ ኸይሩ ሚን ከአንተ የተሻለ ሰው እያለ ግጥሙን እገጥመው ነበራል ማንን ማለት ነው? ረሱሉላህ ሰለላሁ ዐለይሂ ወሰለም እያሉ ግጥሙን እገጥመው ነበር። ናም ግጥም አሁንም ይገጠማል አዎ ግጥም ይገጠማል፣ አሁንም ይነሸጋል። إنشاد ማለት የሆነን ግጥም ማንበብ ማለት ነው። ግጥሞች አሁን የመጡ እንትን አሉ። حتى السلام عليكم ላይ በአለት السلام عليكم ሶላት ስራት በጣም እየረበሽ ይችላል በዜማ ማለት ነው። السلام عليكم وعليكم السلام ያጃጃለች በጣም መስጂዳ ላይ በጣም ጥንቃቄ ማድረግ አለብን። ደግሞ ከምን angle መሰላችሁ? አንደኛ ትንሽ መስጂዳ ላይ ትንሽ ቅር የምንባባልበት ነገር አለ። ምንም ቅር አያሰኝ ማለት ችግር የለም። ዝም ብላችሁ ሁክሙ ማወቅ ይቻላል። አንተ ለምን መስጂዳ ለምን ተነስ አይደለም እንደዛ አይደለም። ሁክሙን ወቁትና ያንኛው ምን ይላል ይሄንኛው ምን ይላል እውቀት ነው ምንም አይደለም። መጽሐፍ ቅዱስ እናነባለን አይደል? ለንጽጽር ታውቀዋለህ። በጣም ዋቢ የሆነ እውቀት ይኖራል። የአራቱን መዛዝ እኔ ሻፊዒናኝና የአቡ ሐኒፋን አልፈልግም አትበል። እውቀት ይሰፋል፣ ችግር የለም። እነዛ ምን ይላሉ? ረድ ለማድረግ ራሱ ይመቻል። ሙፍቲን ረድ ለማድረግ ትጠቀምበታለህ። እኔ የምነግርህን ነገር አካሄድ ከገባ ችግር የለም። ወላሂ አሁን ነሽዳው ላይ የሚያወጡት ነገር አለ እና ሐሳን ሲገጥሙ የነበረው ዑመር ለምን ተቆጣ? ዑመር ለምን ተቆጣ? ይህ ነገር ጥሩ አይደለም እያለ ነው። እንደ ቢያንስ ግጥም ነው እየገጠመ ያለው መሳሪያ ያለበት አይደለም። ግጥሟን ነው የገጠመው። ሁለት ሶስት ሰዎች አይደሉም፣ ሀሳን ብቻውን ነው። ሀሳን ሲገጥም ደግሞ ግጥም ብቻ ነው የሚገጥመው። ይሄ ግጥም ደግሞ ክልክል አይደለም። አሁን ምን ግጥም አለ አይደል? እ ምን አለ ምን እንላለን? እንትን ሌላ ያለችበት ግጥም ምን ነበር? እ ኩሉ የድዒ ወስለም በል ሌላ ወሌላ ለፍቅር ለሁም ልዳካ ግጥም ነው ይሄ። ቤት አልመታም ብለህ ነው ግጥም ነው። ይህን ግጥም ብታነብ ችግር የለም። ሰሃቢዮች ደግሞ ግጥሙን ሲያነቡ የነበረው እምን ቦታ ላይ መሰላቸው? ጦር መቀስቀሻ ጂሃድ ሲነሳ መንገድ ላይ እየሄዱ ሲቆፍሩ ከንደቅን ሲቆፍሩ የተገኘው ብዙውን ጊዜ ለዚህ ለዚህ ለሽغل ጊዜ ለጂሃድ ተጠጋሪ እንስላለን ችግር የለም። ባይሆን ደግሞ መሳሪያ መጨመር የለበትም። ወይንም ደግሞ ለህን ያለበት እንደ ዋና ዜማ አድርገን የምንጠቀምበት ስብርብር ያለ ቅላጭ ያለበት ነገር እሱ መሆን የለበትም። ሼኹል አልባኒ የተጠየቁትን ልንገራችሁ። ለምሳሌ አንዳንድ ነሽዳዎች መጥተዋል እንደነ ብሎ ሲጠይቋቸው እሺ አማርያዎች ናቸው ለኛ ያጠጡን ከቁርአን እኛን ተህዊል ለማድረግ ቁርአን እንዳናዳምጥ ነሽዳውን እንድንሰማ ያደረጉ እነሱ ናቸው። ሙዚቃ እንግሊዘኛው ሙዚቃ እንቀበላችሁም ስንላቸው አሉ የሱዳንን ዜማ የያዘ ግጥም እኛ መካከል አስገቡብን አሉ። የድሮዎቹ እኛ ስንቀራ ነሽዳ እንነሽድ ነበር አሉ። ያ ነሽዳ ነህንኝ ይለያል። ወላሂ ነሽዳ የምትሰማ ከሆነ ግድ ያለበትን መንዙማ ማንንም እንዳትከለክል። እንደውም እኔ ለድጄ መንጉማ ወላሂ ትልቅ ጠንካራ ደሊል አለኝ። በሱ ሹብሃ ከታለሁ። ከምን ይልቅ ከነሽዳ ይልቅ ለነሽዳ ግን ደሊል ደሊል ነሽዳ ተነሽዷል። ቡኻሪ ሙስሊም ላይ እና አብደላህ ብን ረዋሓ ነሽደዋል። አዎ ይህማ ማንም አይፈልም ነሽደዋል። ወላሂ ነሽደዋል። ያንን ግን ተደግፈን ሌላ እናስገባበትም። ይኸው ምን ምን ምን ነበር የሚባለው ውሻ በቀደደው ምን ይገባል ነበር የሚለው አማራ ዲብ ይገባል የሚባል ነገር አለ። ነሽዳ የሐሳን ብኑ ሳቢት ነሽዳለች፣ የአብደላህ ብን ረዋሓ አለ ሰሃቢዎች ኸንደቅ ጦርነት ላይ ደግሞ አበይና እያሉ ያሉታል። ያችን በመጠቀም እኛ ሙሉ ነሽዳን ሁሉ አላሚ ሚስራ አይከፋፈት ነውና ያለ የሌለ የህንዱ ነሽዳ፣ የኢትዮጵያው ነሽዳ፣ የኬንያው ነሽዳ፣ የመኑ ነሽዳ በየዜማው መጣ። ከቁርአን ተዘናጋል። والله ይሄን ይሄን ነው መጠንቀቅ ያለብን። የትኛው ላይ ነሽዳ ሐራም ነው አይደል? ምንም ለተወ ተፍሲላ ማንም አይከለከል ይከለክል አይደል? ግን በጣም ብዙ የተቀላቀሉ አሉ። እነዛን መምዘን መቻል አለብን በሸሪዓችን። ኢንሻአላህ አብሽር ተግባባን መሳሪያ ያለበትና በዑለማ መካከል ኺላፍ የለም ነሺዳ ካለ እንትን ካለበት ነሺዳው መሳሪያ ካለበት በይነል ዑለማ ኺላፍ የለም ክልክል ለመሆን አለተላሁ ቅላጤ ካለበት ይሄ ለህን ያለበት ነገር ከሆነ መሳሪያውን ተክቶ የሚደረግ ዜማ የተሰረቀ የእንግሊዘኛ ዜማ፣ የሱዳን የፈረንሳይ ዜማ ነው ነው የሚሉት። ኢስቲዕማርያዎች ያመጡብን ነው። አደራ እሱን ተጠንቀቁት ነው የሚሉት። ምንም ችግር የለም እኮ በጣም ቀላል ነገር ነው። እኛ እሱ ምንም አንደኛ እሱ ቀረ ምንም የምንወሰወሰው ነገር የለም፣ የሚቀር የለም። ሁለተኛ የሰላም ላይ ቅስቀሳ አያደርግም። ምንም አይደለም والله ምንም ግን የጂሃድ ታይም ግጥሙን ልትጠቀምበት ይችላል አሁን ምንም ችግር የለም። መንገድ ላይ ባለበት ሰዓት ልትጠቀምበት ይችላል ሰውዬው ምንም አይደለም። ነፍሱን እዛው ላይ እናስቀረዋለን። ነፍሱን ነፍሱ አለ፣ ግን ነፍሷን ተጠቅመን ሌላ አዳዲስ ነገር ማምጣት የለብንም። والله መንዙማ መንዙማ ልንገራችሁ ከአራት አምስት ደብተር በላይ መንዙማ ሸምድጄ ነበር እኔ አረብያ መንዙማ። ያ አረብያ መንዙማ ወላሂ ከነሽዳ የበለጠ አረብያው መንዙማ ይቀሰቅሳል። ወላሂ በጣም የሚገርም አለ። ከበሩ እየመቱ የሚደረገው ይሄ የአማናም ብይ የዳንች የጫልይ መንዙማ አለ አይደል? ያ መንዙማ ወላሂ አውላ ሚን ነሽዳ ከነሽዳ እንደውም እሱ መቀደም ያለበት መሰማት የነበረበትም እንደ እንትን እንደ ቀስቃሽነት እንደ ስሜት እንደ ግጥም ትርጉም እንዲህ ነብዩን ታሪክ አወሳስ ከሆነ ወላሂ አረቦች ከገጠሙት እና አማናን ብዬ በጣም ይበልጣል፣ እጅግ በጣም ይማርካል። እኔ እስካሁን ድረስ አእምሮ ይውስጣል ያ የሸመደልኩት ሱብሃንአላህ፣ በጣም አጂብ የሆነ ትርጉም ነው ያለው። ሐዲሱን ቁጭ አድርገውታል በትንሽ ቤት لما تعلقت إرادة المولى في هدرة الغراب على ملا ولا بإبراز النور حمزة الشاملة ولحن حقق دقة حولا وأظهر القاف قبل قبل القبلة حمزة كاملا طولا جميلة ثم نظره نظرة مفجلة ይህን የመሳሰለ በላም በላም የሚያልቃለ በሚን በሚን የሚያልቃለ ቤቱ የሚመጣ ሱብሃንአላህ አጂብ የሆነ ትርጉም ያለው ነው። አማናም ብይ እነ ጃኒ እነ ጀማሉል አኒ እነ ጻሊ እንትን ያሉት ይሄ ግጥም ውስጥህን ሳብ ነው የሚያደርገው። አረብያውን አንችል እኛ ግን ነሽዳው ሙዚቅ ወጣት ስለሆን ስሜታችን ከወጣትነት ጋር ነው እና ነው እንጂ ነሽዳው ምንም ስላመጣ ማለት አንድ ሌላ ነገር ልጨምርላችሁ። ወላሂ ነሽዳውን ስንሰማ አረብያው ማንም አይረዳም። ልክ እንደ እንግሊዘኛ ሙዚቃው ነሽዳው ድምፁ ነው የማረከህ፣ ትርጉሙ ስለገባህ ነው ያንቀጠቀጠህ። የትኛው ነው? እስኪ እንመልከት። ትርጉሙ ገብቶን ከሆነ ትርጉሙ ደግሞ ገብቶን አይደለም የቀሰቀሰን ውስጥ ላይ ምን አለች? አይደል? በውስጣችን የሆነ ነገር አለ የቀሰቀሰን ለዛ ነው እንጂ ነሺዳ ጁምለተን ወተፍሲላ ነሺዳ ሐራም ነው የሚልም የለም። ነሺዳ ደግሞ ሐላል ነው የሚልም የለም። እዚህ መካከል ላይ ተፍሲል አለው። ቦታም አለው የሚደረገውም የራሱ ህግ አለው፣ የራሱ ደንብ አለው። ያችን ስርዓቷን እንጠብቅ ነው። ሌላ እንዳይገባብን። ዘና ሐላቢላህ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።